ረመዳን ሙባረክ ረመዳን ያ ረመዳን ረመዳን ረመዳን أهلا بك ረመዳን ረመዳን ረመዳን የፈንኪም ሬዲዮ ድርጅት ለአድማጮቹና ለመላው የእስልምና እምነት ተከታዮች እንኳን ለ1439ኛው ለተከበረው የረመዳን ወር በሰላም አደረሳችሁ እያለ ረመዳኑ የተውበት፣ የምህረት፣ የዒባዳ፣ የፍቅርና የአንድነት እንዲሁም የሙስሊሞች ድል እንዲሆን ይመኛል። ረመዳን ሙባረክ።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 ብስሚላህ ወሰላቱ ወሰላሙ አላ ረሱልላህ ነቢይና መሐመድ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ የፈንክም ሬዲዮ ተከታታዮቻችን በተለመደው የረመዳን ልዩ ዝግጅታችን ይዘን በስቱዲዮችን ተገኝተናል። ውድና የተከበራችሁ የፈንክም ሬዲዮ ተከታታዮች እንደምን ከረማችሁ? በሰላም በጤና እንዴት ናችሁ? ለጤናችሁ እንደምን አላችሁ? አልሐምዱሊላህ ሰላም ነው። ወንድም አብዱረዛቅ እንኳን በደህና ተመለስክ ነው እንግዲህ የምንለው። እንኳን ደህና ቆያችሁኝ። ምን ነው አንተ ደግሞ ዛሬ ዛሬ አድማጮችን አቴንዳንስ መያዝ ጀምረዋልና እየጠፋ ምናምን ነገር ስለተባልኩ ነው። አይ እንደዛ ከሆነ እንግዲህ አልጠፋም። ያው ለዩ ፕሮግራም አንተ ላዘጋጀው ደግሞ ያው ረመዳንም ነው እንግዲህ በዛ ምክንያት ይሆናል እና ኢንሻአላህ ያው ባለፈው ሳምንት ቀረብ እንግዲህ ያው አመለጠ ቢቀሩ ይቀርቦታል ነው የሚባለው እኛ ሳምሳውንም ካካሁንም ጠበስ ነው እንደ ጉድ ጠበስ ነው። ለኸይር ነው እንግዲህ ያው ጠበሳች ሙያን ወረሳችሁ። ያው እኔ ግን ሙያውን አለኝ። ትችላለህ? አዎ አሳምሬ። ኧረ ተው በእውነት እንግዲህ እዚሁ ጋር እንዳላዋረድህ ጥያቄ ጠይቄ መመለስ አይ ቲቪው ስከፈት አይሻልህም? ይሻላል ብለህ ነው በቲቪ እንድንታይ ነው ሰራ ምናምን ነገር ትክክል ኢንሻአላህ እንግዲህ አላህ ያሳካውና ፈንኪን ሬዲዮም በኢንተርኔት የሚታይ ቲቪ እንግዲህ ከረመዳን በኋላ አላህ ከፈቀደ ሊጀምር መሆኑን እንግዲህ በዚህ አጋጣሚ ለአድማጮቹ ይገልጻል። አዎ ይሄን ነገር ይገልጻል ሳይሆን በስራቸው እንፈልጋለን። አዎ ብስራት ነው ይሄ ነገር። አላህ ይርዳን፣ እናንተ ከጎናችን ሁኑ። በአላህ ፈቃድ ኢንሻአላህ ይሳካል፣ ሁሉም ነገር ጥረት ሰበቡ እናደርሳለን። አብሽር እንግዲህ እኔ እንደውም ዋናው አላማዬ ምንድን ነው ታውቃለህ? አንተን ብቻ ለማዋረድ ነው ያን ጊዜ ቲቪን አምጥተን መስራት ሲያቅትህ ታየኝ እኮ ሱብሃንአላህ። አላህ አለ ሁሉም ነገር ፈረሱም ይምጣ ሜዳውም ይምጣ እንግዲህ ሁሉም ነገር ሰውን አድርሳለሁ። አላህ ከሁሉም ነገር እንግዲህ ያው ይጠብቀን ነው ከመዋረድም ከማዋረድም። ውድና የተከበራችሁ የፈኪም ሬዲዮ አድማጮቻችን በዛሬው ልዩ የረመዳን ዝግጅታችን ያው እንደተለመደው ረመዳን ረመዳን የሚሸቱ ፕሮግራሞችን ይዘንላችሁ ተገኝተናል። ኢንሻአላህ በመጀመሪያው የሚቀርብልን ፕሮግራም ሻህሩ ረመዳን በሚል እንግዲህ ከረመዳኑ ቀን ጀምሮ ስናቀርብላችሁ የነበረው በኡስታዝ አቡ ሀይደር የሚቀርብልን ሻህሩ ረመዳን የተሰኘው ፕሮግራማችን ነው። ኡስታዝ አቡ ሀይደር በዛሬው ፕሮግራሙ በረመዳን ወር ውስጥ የሚሰሩ ሱናዎችን አጥብቀን የምንሰራቸው ሱናዎችን እየተመለከተ እንግዲህ አንዳንድ ነጥቦችን ያስታውሰናል። በዚህ በመቀጠል ደግሞ በወንድም ያህያ ሀብታሙ የሚቀርብልን አንድ ልዩ ዝግጅት አለ። በመጨረሻው የፕሮግራም መርሃ ግብራችን ደግሞ የሚቀርብልን በስቶፕ አህመድ አደም ሲቀርብልን የነበረው እንግዲህ ልዩ መልእክት ነው። ይህ መልእክት ደግሞ በተለየ መልኩ ሴት እህቶቻችንን የሚመለከቱ ነበሩ። ኢንሻአላህ እንግዲህ ያው ለሴት ይሁን እንጂ ወንዱንም የሚመለከት ነጥብ ነው። እሱም የሚቀርብልን ይሆናል ማለት ነው። ከዚህ ውጪ የስድስተኛው ዙር የጥያቄና መልስ ውድድርም የሚቀርብልን ይሆናል እንሻላ ተዓላ። እስከዛ አንዳንድ ገጠመኞችም ከወንድም አብዲ ጋር እየተጫወትን እንመጣለን።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 ቁርአኖች በአጠቃላይ የወረዱት በዚህ ወር ውስጥ ነው። አዎ ሁሉም ማንኛውም ቁርአን፣ እንጂልም፣ ፍርቃንም፣ ተውራድም፣ ዘቡርም ቢሆን ያው በዚህ ወር ነው የወረዱት። ትክክል እና ኢንሻአላሁ ተዓላ የረመዳን ወር እንግዲህ ከገባ ጀምሮ የፈንኪም ልዩ የረመዳን ፕሮግራሞች ላይ ነሽዳ ምናምን መጋበዙ ያው ቀርቷል። እስከዚህ ነው። ምናልባት አንዳንዴ መሸጋገሪያ ላይ ከሆነ ፕሮግራሞች ሲሰሩ እዛ ላይ ከተጠቀምን ነው እንጂ ነሽዳ ምናምን ነገር ትንሽ ያው በተወሰነ መልኩ ቢሆን ቀንሰናል። ቁርአን ነው የምንጋብዘው ማለት ነው በየፕሮግራሞቹ ጣልቃ ትክክል። ስለዚህ ያው አሁንም የጋበዝናችሁ የቁርአን አያት እንደተመቻችሁ ተስፋ እናደርጋለን። ይመቻችኋል እንጂ ያለ ቃል አይደል እንዴ? ሁሉም ሼኾች በዚህ ሰዓት ኸልዋቸውን ወይ ዘውያቸውን የሚዘጉበት ሰዓት ነው። ሁሉም ወደ ራሱ የሚመለስበት ኢባዳውን፣ ልብሱን፣ ነፍስያውን ለማደስ ማለት ነው እና ያ ስለሆነ እኛ አድማጮቻችን በዚህ እንደማይከፉብን ትልቅ ተስፋ አድርጋለሁ። በእርግጥ ያው እንግዲህ በረመዳን ውስጥ ነሺዳ አይደመጥም የሚለው ፈትዋውን ለዑለማዎች ትተናል። ግን እርግጠኛ ሆነን የምንናገረው ምንድነው በረመዳን ውስጥ ቁርአን ማዳመጥና ማንበቡ በጣም የበለጠ ፈድል እንዳለው ነው። ከፍተኛ ደረጃ እንዳለው ነው። ዛሬ ምሽት አስራ አራተኛው ይመስለኛል ረመዳኑ ተጠናቀቀ ልበል እንዴ? መጠናቀቁ ሳይሆን እየተጋመሰ ስለዚህ ያው ብዙ ጊዜ ደግሞ ምንድነው ይሄ ወር ያው ወሳኝ ወር ነው። ብዙ ያው መጠቀም ያለብን ነገሮች ይኖራሉ እንግዲህ በዚህ ወር ላይ እና ማለቁ ሊያስደስተን ሳይሆን ሊያሳዝንን ይገባል ማለት ነው። አዎ እያስከፋን እያመለጠ የማይሄድ ነገር የለም። ጥሩ መጥፎ ነገሮች ይሄዳሉ እና በዚህ ጉዳይ ላይ መሻማት ያለብን ነገሮች መሻማት እና እንዳያመጡን ነው። ይሄን ያው መጠቀም አለብን ለማለት ነው። ምክንያቱም ይሄ ወር ካሁን በኋላ አይመለስም። እንግዲህ የዛሬ አመት ነው እንጂ አይመለስም። ፕላስ ደግሞ ሁሉ ጊዜ ምን ብሏል ረሱል ሰለላሁ ዐለይሂ ወሰለም የረመዳን ወር መጥቶ ሲጾሙ ይሄ ወር በቃ የመጨረሻው ነው ካሁን በኋላ አላገኘውም በሚል መንፈስ ነው መጾም ያለብን። ስለዚህ የዛሬ መጨረሻ ደግሞ ከተባልክ ምንድን ነው የምታደርገው አንተ? ሁሉም ነገር አቅም ያለ የሌለን አቅም አሟጣት ትጠቀማለህ ወንድም አብዴ። አዎ ትሰጋለህ። ለዛ ነው እንግዲህ የመጨረሻችን እንደሆነ አርግተን እናስበው ያሉት ረሱል ሰለላሁ ዐለይሂ ወሰለም ስለዚህ በተራዊሑም በዚክሩም ቁርአኑን በመቅራት ሰላቱን ሌልም በኢሕቲካፍም በእነዚህ ሁሉም ነገሮች ቢዚ ማድረግ ነው ማለት ነው። ሌላ ነገር እኮ አለ ግን አንድን ሰላት የመጨረሻ ያረከው መስገድ አለብህ ማንኛውም ጊዜ ግን የእድሜያችን መጨረሻ ሊሆንም ይችላል። ይሄ ረመዳን በአመት ስለምናገኘው ሰላትም ያው አንድን ሰላት ዙሁር ከስንሰግድ አስር እስኪደርስ ድረስ መጠበቃችን አናውቅም። እዛ መድረሳችን ስለማናውቅ ወንድም አብዲ ያ ሰላት የመጨረሻችን ነው። ብለን እንደዛ ነው ሳምረ መስገድ ያለብን ሁላችንም ሰብስበን ቀልባችንም ማለት ነው እና ይሄን ይመስላል እንግዲህ እንዴ ነው በትክክል ብልሃል ወንድማችን አብድረዛቅ ሁሴን ጀዛኩም ላሁ ኸይረን። ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን አሁን በቀጥታ ለዛሬ ይዘንላችሁ የመጣነውን የመጀመሪያውን ፕሮግራም ሰምተን እንመጣለን። ይህ ፕሮግራማችን በስቆጥ አቡ ሀይደር ሲቀርብልን የነበረው ሻህሩ ረመዳን የተሰኙ ፕሮግራም ነው።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 አልሐምዱሊላህ ዛሬም በአምላካችን በአላህ ፍቃድ ክፍል ስድስት ደርሰናል። ኢንሻአላህ ጌታችን አላህ ፍቃዱ ከሆነ የዛሬው አውደርሳችን በረመዳን ዙሪያ የሚያውጠነጥነው አምስቱ ሱናዎች ለናሙና አንዳንድ ነጥቦችን ኢንሻ በማንሳት በአላህ ፍቃድ እንመለከታለን። رمضان رمضان يا በረመዳን ሱና ተግባሮች ውስጥ ምን ምንድን ናቸው? ሱና ተግባር አንድ አራት አምስት ነጥቦችንም ኢንሻአላህ ላስታውሳችሁ። እግረ መንገድ ያው ሁላችንም ደግሞ ጾምን ከሚያበላሽ ነገር እንቆጠብ ሲባል አለመብላት፣ አለመጠጣት፣ ከባለቤት ጋራም ግንኙነት አለመፈጸም ብቻ አይደለም። ምላሳችን አብሮ መጾም አለበት። አይናችን አብሮ መጾም አለበት። ሰውነታችን በጥቅሉ መጾም አለበት። አይን ምን ይጾማል ቢባል አላህ ያልፈቀደለትን ነገር ከመመልከት፣ ምላስ ከምን ይጾማል ቢባል አላህ የሚጠላውን ነገር ውሸት ማውራት፣ ሐሜት፣ ነገር ማዋሰድ፣ ሰውን ማጣላት፣ መጥፎ ነገሮችን ስድብን መጠቀም የመሳሰሉት። ሌላውም ሰውነታችን እያንዳንዱ ነገር ለጥሩ ነገር መዋል አለበት። ይህን በተመለከተ ረሱል ዓለይሂ ሰላቱ ወሰላም ምን ብለዋል? መን ለም የዳዕ ቀውለ ዙሪ ወልጀህለ ወልዓመለ ቢሂ ይላል። ውሸት መናገርን እንዲሁም በውሸት መስራትን ያልተወ فليس لله حاجة في أن يدع طعامه وشرابه مجبوننا وهم بتشامتت سلاقنا الله كسوسهم قداي يلوم من يلت مجبنا وهم أقوم بتشار اللهم ملو سونتاك المسؤوم اللبت ይሄ ማለት በሌላ ቀን መሳደብ ወይም ማማት ይቻላል ማለት አይደለም ወንድምና እህቶች እስላም በየትኛውም ጊዜ እነዚህን መጥፎ ተግባራት እንዳልፈቀደ እናውቃለን ይበልጥ ደግሞ በረመዳን በጾም ወቅት ላይ ምን ያህል መጠንቀቅ እንዳለብን ለመግለጽ ነው እንዲሁም በሌላ ሀዲሳቸው ረሱል አለይሂ ሰላቱ ወሰላም ምን ይላሉ? ቡኻሪና ሙስሊም በዘገበው ኢዛ አስበሐ አሐደኩም የውመን ሳኢማ ከእናንተ ውስጥ አንዳችሁ ጾመኛ በሆነበት ቀን ላይ ፈላ የርፉት መጥፎ ቃልን አይናገር፣ ወይ ከባለቤቱ ጋር ግንኙነት አይፈጽም፣ መጥፎ ቃልንም አይናገር። ወላ የጅሃል የማህይማንን ስራ አይስራ። ፈኢኒ ምርኡን ሻተመሁ አው ቃተለሁ አንድ ሰው ቢሰድበው ወይ ቢጣላው እሱን ቢጋደለው ፈልየቁል ኢኒ ሳኢሙን ኢኒ ሳኢሙን ሁለት ጊዜ ምን ይበለው ለዚህ ሰው እባክህ ተወኝ እኔ ጾመኛ ነኝ እኔ ሙስሊም ጾመኛ ነኝ ብሎ ይመልስለት ያ ሰው ሙስሊም ከሆነ ለራሱ እኔስ ምን እየሰራው ነው ብሎ ይመለሳል ማለት ነው ስለዚህ መሳደብም መጥፎን ቃል መናገር ውሸት መስራት የውሸት ምስክርነት ሙሉ በሙሉ ልናቆም ይገባናል ከምግብ ብቻ አይደለምና ማለት አላህ ይወፍቀን። ሱናዎቹስ ምንድናቸው ከተባለ አንድ አራት አምስት ነጥብን ልንገራችሁ። ከጾም ሱናዎች ስሙ በደንብ በተለይ ችግር ያለባችሁ በቅርብም በሩቅ ያላችሁ፣ አንደኛ ሰሁርን መብላት። ሰሑርን መብላት የተወደደ የሱና ተግባር ነው። ሰሐር ማለት የሌሊቱ የመጨረሻው ክፍል ማለት ነው። ሊነጋ አካባቢ ወደ መጨረሻው ላይ ያለው ስሑር ማለት የምንበላው ነገር ማለት ነው። ሰሑር ተብሎ ደግሞ የሚጠላው የምንበላበት አጠቃላይ እንትኑ እቃውም የቀረበው ሁኔታው ሰሑር ይባላል። ስሑር ተግባራችን ነው፣ ያንን ነገር መመገባችን ነው። ስለዚህ ስሑር ተነስተን ልንበላ ይገባናል። ሰሑርን መመገብ ሙስተሐብ ነው፣ በረካም አለው። ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ቡኻሪና ሙስሊም በዘገበው ሐዲስ ተሰሐሩ ሰሑርን ተነስታችሁ በሌሊቱ የመጨረሻ ክፍል ላይ ስሑርን ብሉ ፈኢነ ፊ ሰሑሪ በረካ በዚህ ሰዓት ላይ ተነስታችሁ መብላታችሁ በረካ አለውና ይላል። ሙስተሐብ ነው፣ ግዳጅ አይደለም፣ ግን የተወደደ ተግባር ነው። ብንበላው እንጠቀማለን፣ እንደውም በረካ ሁሉ እናገኛለን። ከበረካው መካከል ለምሳሌ አንዱ ምንድን ኢማሙ ነወዊ ረሂመሁላህ ሰሂህ ሙስሊም ሸርሕ ላይ ምን ይላሉ? በኪታባቸው አጅመዐ ልዑለማኡ አላ እስትሕባቢሂ ይላሉ። ሰሑርን መመገብ ተነስቶ የተወደደ ለመሆኑ ዑለማዎች በጠቅላላ ተስማምተዋል። ለይሰ ቢዋጅብ ግዳጅ አይደለም ይላሉ። ወአመል በረከቱ ለቲ ፊህ ፈዛሂረቱን ሰሁሩን ተነስቶ በመብላት ይገኛል የተባለው በረካ ግልጽ ነው አሉ። ምንድነው እሱ? አንደኛ ሊአነሁ ዩቀዊ አለ ለቀጣዩ ቀን ጾም ያጠናክራል ነው፣ ብርታትን ይሰጣል። ወዩነሽጡ ለሁ ሰውየው ነሻጣ እንዲኖረው ያደርገዋል። ወተሕሱሉ ቢሰበቢሂ አልረግበቱ ፊልዝድያድ ሚን በዛ ሰበብ ሁሌም ጾምን ለመጨመር ፍላጎታችን ይመጣል። በረሃብ ምክንያት በጾም ከምቃጠል ብሎ ከጾም አይሸሽም ማለት ነው ሰውየው። ሰሁርን ተነስቶ ከበላ ጾሞችን ለመጨመር ራሱ ፍላጎቱ ክጃሎቱ እየጨመረ ይመጣል። ለምን ሊክፈት المشقة فيه على المتسحر ሰሁር ላይ ተነስቶ የሚበላው ሰው በቀኑ ላይ ማለት ነው። አንዳንድ ሀገሮች አየራቸው ሞቃታማ ሊሆን ይችላል። ሰዓታቸው ረጅም ሊሆን ይችላል። ሰዓቱ ረጅም ከሆነ የጾሙ ሰዓት እንዲሁ አየሩ በጣም ሞቃት ከሆነ ሊደክመው ሊሰላች ይችላል። ሰሁር ተነስቶ ግጥም አድርጎ መብላቱ ግን ምንድነው ያንን ሁሉ ያጠፋለታል፣ በረካ አለው። ግን ወጣቶች ምን ታደርጋላችሁ? ማታ ላይ ጥራታችሁን ግጥም አድርጋችሁ ትበሉና ማንም ሰው እንዳይቀሰቅሰኝ ትላላችሁ። እንቅልፉ ከሰሁር ይበልጣላ። በዛች ሰዓት ያንን የመሰለ እንቅልፍ እንዴት ተቀስቅሰሽ አንቺ ሰሁር ቢ እንዴት ትበያለሽ? ያ ነው እህቴ ወንድም፣ ፈጅር አንሰግድም እንዴ? ለዛውም በረመዳን። ስለዚህ ቢያንስ እኮ ከፈጅር በፊት ቀደም ብለን ተነስተን ነው መብላት ያለብን። ለዚህ ደግሞ መድኃኒቱ ሁለተኛው ሱና ተግባር ነው። አንድ ሰሁሩን መብላት በራሱ ሱና ነው ብለናል። አሁን ባየነው መሰረት ሁለተኛው ደግሞ ማስረጃው ምንድነው? ወደ ሁለተኛው ከመሄዳችን በፊት ተጨማሪ ስለ ሰሁር የተነገረ ሀዲስ እንዲ ረሱል ሰለላሁ ዐለይሂ ወሰለም ምን ይላል? አሁንም ኢማሙ ሙስሊም በዘገቡት ሀዲስ ፈስሉ ማ በይነ ሲያሚና ወሲያሚ አህሊ ልኪታቢ አከለቱ ሰሐሪ በአህለል ኪታቦች ጾም በመጽሐፉ ሰዎች ጾምና በእኛ ጾም መካከል ያለውም ልዩነት ሰሁር ላይ ተነስቶ መብላት ነው። እነሱ አይበሉም። ስለዚህ ካልፏቸው ተነስተን እኛ ሰሑርን እንብላ ነው። ተጨማሪ ደግሞ የመላኢካም ዱዓ ከፈለጋችሁ ማለት ነው ኢማሙ አህመድ በሙስነዳቸው እንደዘገቡት ሸይኹል አልባኒ ሲልሲለቱል አሐዲስ ሰሒሃ ላይ ሰሒህ መሆኑን እንደገለጹት ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ? ኢነ አላህ ዐዘ ወጀል ወመላኢከተሁ አላህ እንዲሁም መላእክቱ ዩሰሉነ ዐለል ሙተሰሒሪን ሰሑር ላይ ተነስተው በሚበሉ ሰዎች ላይ መላእክቶቹ ዱዓ ያደርጋሉ፣ አላህ ደግሞ ረሕመቱን ያወርዳል። الصلاة من الله الرحمة الصلاة من الله الثناء صلاة كالله زند سيون وداسينا رحمتنا ومن الملائكة الدعاء والاستغفار ملائكة زند دمو دعاءنا استغفارنا ملائكة لانت استغفار يدرقالو لانت استغفار يدرقالو يا ዱዓ ያደርጋሉ يا ረህመቱን من كذا الرجل سحورا ካደረገን كبلا ተነስተን ከበላ ጠቀሜታው ይህን ያህል ነው على ነው ስለዚህ alarm مكسكسون بلال ما ብለን መብላት አለብን ሁለተኛው ሱናስ የተወደደው تأخير السحور إلى آخر جزء من الليل የሌሊቱ የመጨረሻ ክፍል ላይ አስጠግቶ መብላት ግማሽ ሌሊት ላይ መነሳቱ ሳይሆን ፈጅር አዛን ሌላ አካባቢ አስጠግቶ ወደ መጨረሻው አካባቢ ላይ መብላት ራሱ የተወደደ ነው ያው በዛውም ፈጅር ትሰግዳላችሁ ማለት ነው እንቅልፍ የምትወዱ ተነስታችሁ ይሄንን መሆን አለበት ረሱል ሰለላሁ ዐለይሂ ወሰለም ጋራ ምን እንዳደረገ ዘይድ ብን ሳቢት ረዲየላሁ ዐንሁ ሲናገር ምን ይላል ተሰሐርና መዐ ነቢይ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ጋር ሰሑርን አብረን ተነስተን በላን። ثم قام إلى الصلاة ከዛ እሳቸውም ለሰላት ተነሱ። ቁልቱ አልኩኝ ይላል ከም ካነ በይነ الأذان والسحور በሰሑርና አነስ ነው እንግዲህ የሚናገረው በሰሑርና በአዛን መካከል ምን ያህል ነበረ ስል ቃለ ቀድሩ ኸምሲነ አያ ሀምሳ አየት የምትቀራበትን ጊዜ ያክል ሰሁር በልቶ ማጠናቀቅና የፈጅር አዛን መሰማት የሀምሳ አየት የሚቀራበት ጊዜ ጋፍ ነበር። 15 ደቂቃ፣ 20፣ 30 ደቂቃ በሉት። ሰውየው ካልፈራ ፈጅር አዛን ይልብኛል ብሎ ማይፈራ ከሆነ እንዲህ አስጠግቶ ቢበላ ይወደዳል። አስጠግቶ መብላት በተለይ በአሁኑ ሰዓት አልሐምዱሊላህ በተለይ በአረብ ሀገር የሚገኙ መሳጅዶች ሰዓት አላች ሰዓት ላይ አዛን እንደሚል ማለት ነው። ዛሬ ፈጅር አዛን የሚለው አራት ሰዓት ከሰላሳ ሶስት ነው የሚል ከሆነ እኔ አራት ሰዓት ላይ ተነስቼ ቅግማሽ ሰዓት በፊት ሰሑሬን አዘጋጅቼ እበላለሁ ማለት ነው። ወደ መጨረሻው ላይ ማዘጋጀት ጥሩ ነው እና እንቅልፍን አታብዙ። ሰሁር ተነስታችሁ ብሉ። ቀኑ ሙሉ እየራባችሁ ሰዓቱም እየረዘመባችሁ አየሩም እንደምታውቁት አረብ ሀገር ሙቅ ነው። ረጅም ሰዓት ነው የምትጾሙት። የሆነ ጾሙን እንድትሰላችሁት ሳያደርገን ሰሁር ተነስቶ ሱሁር መብላት አለብን። ሱሁር ስበላ የማይስማማኝ ከሆነ ምግቡም ላይ እንትን አድርግ፣ ዱዓ አድርግ፣ ቅራበት። ለምንድን ነው ማይስማማ? አላህ እንዲስማማህ ያድርገው። እንግዲህ የቀረውን አንተ ነው የምታውቀው። መቼም ዋጅብ ነው አልተባለም፣ ሙስተሐብ ነው ነው ለማስታወስ ነው። ሶስተኛው ሌላ የተወደደ ተግባር በእያንዳንዱ የጾም ቀን ውስጥ የሚተወደደው ተግባር ምንድነው? ታዕጂሉል ፊጥር ኢፍጣርን ማቻኮል። ልክ የመግሪብ አዛን መሰማቱ እንደተረጋገጠ ወይም ፀሐይ መግባቱን እርግጠኛ ከሆናችሁ ፀሐይ መግባቱ እንደተረጋገጠ ወዲያውኑ ምን ታደርጋላችሁ? ማፍጠር። ይሄም የተወደደ ነው። ረሱል ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገበው ሐዲስ ላ የዛሉ ናሱ ቢኸይር የኔ ኡመቶች መልካም ነገር ላይ ከመሆን አይወገዱም አሉ። ምን እስካደረጉ ድረስ ማዐጀሉል ፊጥር ኢፍጣርን እስካቻኮሉ ድረስ መንገድ ላይ ነኝ አፍጥር አዛን ሰማው ብለ ቤትህ እስክትገባ ድረስ አትዘግይ። እዛው ያለህበት መንገድ ላይ የምታፈጥርበት ነገር ካለ ቶሎ ብለህ አፍጥር ነው። ቶሎ ብሎ ማፍጠሩ የተወደደ ተግባር ነው። አራተኛ ከውኑ ልፍጣር አላ ሩጠቢን አው ተምሪን አው ማ የምናፈጥርበት ነገር ደግሞ እነዚህ ሶስቱ የተመረጡ ቢሆን ሱና ነው። በማንኛውም ነገር ማፍጠር ይችላል። ሚስት ያለው ሰው ከፈለገ በሚስቱ ማፍጠር ይችላል። አንዳንድ ሰው ኃይለኛ ስሜት ያለበት ሰው ሊኖር ይችላል። ስሜቱን መቆጣጠር ምናልባት በረመዳን ሌሊት ላይ ከሚስት ጋር መገናኘት አይፈቀድም የሚል ወይ የተሳሳተ ግንዛቤ ሊይዝ ይችላል። ነገር ግን ስሜት ሊያስቸግረው ይችላል። ስለዚህ መግሪብ መግባቱ ከተረጋገጠ፣ አዛኑ ከተሰማ፣ ወይ ፀሐይ መጥለቁ ከተረጋገጠ ከዚህ ሰዓት ጀምሮ ያለው የኢፍጣር ሰዓት እንጂ የጾም ሰዓት አይደለም። አፈጥረ ማለት በላ ነው አይደል? እሱ ደግሞ ስሜቱን መቆጣጠር ካልቻለ፣ አዎ በባለቤቱ ማብረድ ይችላል። ትክክል። ዋናው ነገር ወይ ፀሐይ መግባቷን እርግጠኛ ይሁን ወይንም ደግሞ አዛን መሰማቱን ይችላል ማፍጠር። ኡሂለ ለኩም ለይለተ ሲያሚ አረፈቱ ኢላ ኒሳኢኩም በጾም ሌሊት ላይ ይላል። ይሄ ማለት ከመግሪብ ጀምሮ እስከ ፈጅር ባለው ማለት ነው። ከሚስቶቻችሁ ጋር መገናኘት፣ እነሱን መድረስ ለእናንተ ተፈቀደላችሁ ነው የሚለው። ይችላል ማለት ነው። ግልጽ ሆነላችሁ መሰለኝ። ስሜት የሚያስቸግረው ሰው ይኖራል። ከፈጅር እስከ መግሪብ እኮ አላህን ፈርቶ ተቋቁሞ ነው የቆየው። ስለዚህ አትከልክሉት ነው። ግን ሶስቱ ተወዳጅ ናቸው። መጀመሩ አንደኛ ከተገኘ ሩጠብ ሩጠባት የተምር እሸት ከተገኘ በሩጠብ ነው። የተምር ካልተገኘስ በአቅራቢያው ከሌለስ ቀጥሎ ያለው ማን ነው? ተምር በራሱ ተምር በተምር ማፍጠር ነው። ተምር ካልተገኘስ ሶስተኛው ምንድን ነው? ውሃ መጎንጨት እነዚህ ሱናው ናቸው። አንተ ከፈለክ በሳምቡሳን ማፍጠር ትችላለህ። ነገር ግን ሱናውን አጅሩን ላግኝ ካልክ እነዚህን ተከተላቸው። ለምን ከተባለ አነስ ብን ማሊክ رضي الله عنه ምን ይላል? አቡ ዳውድ እና ትርሚዚ በሱነናቸው የዘገቡት ሸይኹል አልባኒ ሐሰን መሆኑን የገለጹት ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ይፍጢሩ ዐላ ሩጠባቲን ቀብለ አን ዩሰሊ የአላህ መልእክተኛ ከመስገዳቸው በፊት በተምር እሸት በሩጠብ ያፈጥሩ ነበረ ፈኢን የኩን ከሌለስ ፈአላ ተምራት ተምራትን ነበር ሶስት አምስት ወይ ሰባት ፍሬ እያደረጉ በተምር ያፈጥሩ ነበር። ፈኢን ተኩን ተምር ከሌለስ ተምር ከሌለ ሀሳሁ ስዋት የሚማ ውሃን ይጎነጩ ነበር እና የሚያፈጥረው በተምር እሸት ወይንም በተምር ካልሆነ ውሃ ይጎንጭ እነዚህም ማድረጉ በሱናው ነው። ረሱል ላ ሰለም ይሄን ነበር የሚያደርጉት ነው። አምስተኛ ደግሞ አዱዓኡ ዒንደ ልኢፍጣር በሚያፈጥርበት ሰዓት የሚላክ ዱዓ ዱዓ ቢያደርግ ጥሩ ነው። ልክ አዛን እንደሰማ ቶሎ አንስቶ ከመጉረስ ቅድሚያ ያችን ዱዓ ቢያደርግ አጅር አለው። ይሄን አጅር እንድናገኝ እንጠቀም። ምንድን ነው ሲባል ذهب الظمأ وابتلت العروق وثبت الأجر إن شاء الله تعالى عمر بن الخطاب رضي الله عنه እንደነገረን ረሱል ስ ላ ሰለም ሲያፈጥሩ ይሄን ይሉ ነበር ነው አቡ ዳውድ ሱናናቸው ላይ ዘግበውታል ذهب الظمأ ጽኑም ተወገደ። ወብተለት ልዑሩቅ የደም ስሮቻችንም ረጠቡ። ወሰበተ ልአጅሩ ኢንሻ አላሁ ተዓላ በመጾማችንም ሰበብ በጌታችን አላህ ፍቃድ አጅሩም ጸደቀ ማለት ነው። ጽኑ ተወገደ፣ የደም ስሮቻችንም ጅማቶቻችን ረጠቡ። በአላህ ፍቃድም አጅሩ ጸደቀልን። ዘሀበ ዘመኡ ወብተለት ልዑሩቁ ወሰበተ ልአጅሩ። ሌላ ዱዓ አለ፣ ግን ሐዲሱ ነው ነው ያሉት። ይሄን ብንለው ይመረጣል። እሱም ምንድነው ሁላችንም የምናውቀው ዱዓ ላይ አላሁመ ለከ ሱምቱ ወዓላ ሪዝቂከ አፍጠርቱ አላሁመ ተቀበል ሚኒ ኢነከ አንተ ሰሚዑል አሊም አላሁመ ለከ ሱምቱ ጌታዬ አላህ ሆይ እኔ ለአንተ ነበር ቀኑ ሙሉ የጾምኩት وعلى رزقك أفطرت። አሁን ደግሞ የማፈጥረው አንተው በሰጠኸኝ ሲሳይ ነው اللهم تقبل مني። ጌታዬ አላህ ሆይ ጾሜን ተቀበለኝ ከኔ إنك አንተ السميع العليم አንተ የባሮችህን ንግግርና ዱዓ የምታዳምጥ ንያቸውን ደግሞ የምታውቅ ጌታ ነህና ማዕናው ትክክል ነው ግን ቃሉን መጠቀሙ ሐዲሱ ደዒፍ ነው ይላሉ አላ ኩል ያህል ይሄኛውንም እንጠቀም ወላሁ አዕለም እነዚህን እናደርግ አምስቱን ዕለታዊ ሱናዎች ቢያንስ ቢያንስ እንዳንረሳቸው رمضان رمضان يا حبيب رمضان አዛን እየተሰማ ሰውየው ቢበላ ፈጅር ላይ ምግቡን መጨረስ አለበት ወይስ ማቋረጥ አለበት?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 ውድና የተከበራችሁ አድማጮቻችን ቀደም ካለ ፕሮግራም የጾም ትምህርት ላይ ቁም ነገር ትምህርት አዘዝ እያዋዛ ትምህርት እንደቀሰማችሁ ተስፋ አድርጋለሁ። ኡስታዝ አቡ ሀይደር በቅድሚያ በአላህ ስም በመቀጠል ደግሞ በእናንተው በፈንቱም ሬዲዮ አድማጮች ስም ከልብ እናመሰግነዋለን። አላህ ረጅም እድሜ ሙሉ ጤና ባለበት ቦታ ሁሉ አላህ ይጠብቀው። በዛሬው ትምህርቱ እንግዲህ ብዙ ቁም ነገሮችን ጨብጠናል ብለን ተስፋ እናደርጋለን። በተለይ በዚህ በረመዳን ወር ውስጥ ሊሰሩ የሚገባቸው ሱናዎች ምን ምን እንደሆኑ አጥብቀን ልንይዛቸው የሚገቡን ኸይራቶች ምን እንደሆኑ ጠቃቅሱልናል። ኢንሻአላሁ ተዓላ በዚህ ትምህርት እንግዲህ ሰምተን የምንጠቀም አላህ ያድርገን ነው የምንለው። ወደ ዛሬው የሁለተኛው ፕሮግራማችን ከማለፋችን በፊት ወንድም አብድረዛቅ ሁሴን ከዚሁ ከጾም ጋር የተያያዘ ገጠመኝ ቢጤ የለህም እንዴ? ይቺ የገጠመኝ ያለኝ አብዲ ወንድም አብዲ መሰለ እንዲህ በሱስ የተጠመደ ሰው ነው እና በረመዳን ላይ እኮ ብዙ ጊዜ ሱሶች እንዳለ እየተራገፉ ይመጣሉ እና እሱ ምን አረገ መሰለ ልክ አስር ሰግደን ቀን ሙሉ ተኛ ነው አለው ተመልሶ ይተኛል ልክ አዛን ሲል የመክሪብ የመክሪብ የመክሪብ አዛን ሲል ምን ያደርጋል ተነስቶ ቀጥ ብሎ ውዱ አድርጎ ምን አድርጎ አንቺ ያለ ምን ነው ዝም እንዴ በእንግዲህ እንግዲህ ራቧን አቅርቢልኝ ይላል። <laughs> ምን ሱሩ ልብላበት ምን እንዴ አፍጥራ እኮ ነው አሁን እንዴ እንዴ ተምታታ ተቀላቅሎበታል። በህ እንግዲህ ያው ሲልና ወደ ሲራመድ ምን ያደርጋል? ሲጋራው ማጨስ ጀምራል። አንተ አለችው ብለህ ብለህ ደግሞ ጾም በሲጋራ ታስር ጀመረ እንዴ ስለው በጭስ አስራ አንድ ሰው እሱ ደግሞ ይላል እንደ አንቺም በጭስ አይደለ እንደ የሰራሽልኝ ብሏት ተረፈ አሉ። እንግዲህ ብዙ ጊዜ ረመዳን ልክ አዛን እንዳለ ወዲያው ሲጋራቸውን ለምሳሌ የሚለኩሱ አሉ። ግን መፈታት ያለበት መጀመሪያ በቲንድር ነው ካለ ትንር ከሌለ ደግሞ ውሃ ነው። እነዚህ ነገር ከሌሉ ነው እንግዲህ ሌላ አማራጮችን የምትወስደው ማለት ነው። እነዚህ ነገር ከሌሉ ያው ብስኩትም ይሁን ሳምሳም ይሁን ወተቱም ምናምን ከዛ በኋላ ይመጣል ማለት ነው። ግን ከጠፋ ከጠፋ አፈርም ይሆናል። አዎ ከሌለ እንግዲህ ያው መቼስ ሃይማኖታችን የሚያጨናንቅ አይደለም ገር ነው አዎ ገር ስለሆነ በተገኘው ነው እንግዲህ ከዛ በኋላ ግን አማራጮችን ያስቀምጥልሃል እነዚህን ካገኘህ ጥሩ እነዚህን ካገኘህ ጥሩ ከሌሉ ግን እንደዚህ ብሎ የኛ ሃይማኖት ምንድነው ያስቀምጣል እንጂ እንደ ሌሎች እምነቶች ምንድነው ከሌለ የለም አያውቅም አራት ነጥብ በደብደብ የለም ማለት ነው ትክክል እንደምታውቁ እንግዲህ የረመዳን ወር ሲመጣ የራሱ የሆነ ድባብ አለው አየሩ ራሱ ረመዳን ረመዳን አይደል እንደሚሸተው? አዎ ረመዳን። አዎ ለየት ያለ ነፋስ ሰው ራሱ ረመዳን ረመዳን እኮ ነው የሚመስለው ስታያቸው። ከሌላ ወር በጣም ይለያሉ። ረመዳን ራሱ መሆኑን እንዲሁ ሰዎቹም ብቻ በማየት ራሱ የምታውቅበት ጊዜ አለ። በሰላምታ ፍቅር መሬት ፍቅር እንዳለ መሬት ላይ የተደፋ ነው ይመስለኝ። ሁሉም ነው። በተለይ ደግሞ ወደ ምስራቅ ሐረርጌ ወደ ሐረር አካባቢ በተለይ ደግሞ ስትመጣ ለየት ይላል። ለየት ያሉ ነገሮች አሉ ከሌላው የሀገራችን ክፍሎች በተለየ መልኩ ማለት ነው። እና ከነዚህ መካከል ምንድነው አቡረዴ የሚባል ነገር አለ ወይንም ዚያራ ማታ ላይ ትጠይቃለህ ዘመድ እየሄድክ ማለት ነው። ትጠይቃለህ ከሰዓት በኋላ ማለት ነው። ልክ ተራውት እንደወጣ እየሄድክ ትበይራለህ። እና ስትበይር ደግሞ የሚቀርቡልህ ነገሮች አሉ እንደ ብስኩት እንደ ሳምቡሳ ምናምን ነገር ይቀርቡልሃል የሚጠጣም ነገር ይቀርብልሃል እዛን ግን ያው የቻልከውና ያህል እየቀማመስክ ትሄዳለህ ከዛ ውጪ ደግሞ ሌሊቱን ሙሉ እዛ እየሄዱ ዘመዶች ጋር እየሄዱ ማደር ሁሉ አለ እዛ አምሽቶ መምጣት ሁሉ አለ ከዛ ውጪ ደግሞ ሌሊቱን ቁርአን እንደዚህ ተሰብስበው በጀማዓው ነው ቁርአንም ይቀራሉ ወጣቶች የዛኑ ሳህል ደግሞ እንዲሁ ዝም ብለው ጫት ሲቀሙ ብቻ የሚያድሩ ባልባሌ ዝክር በማያረጉ እንዲሁ ወሬ ሙሰልሰላት ማን በማየት የሚያሳልፉ ወጣቶችም አሉ። አላህ ከነዚህ ጠብቀና አሚን አሚን። መሰል ነብያችን ሰለላሁ ዐለይሂ ወሰለም በህይወት መኖርን በአዱኛ ላይ የጓጉበት ጊዜ ቢኖር በረምዳን ወር ሲመጣ ብቻ ነው። ሌላ ጊዜ በምን ታምሩ ጓጉተው ያውቁም። እና እንግዲህ ይህን ነገር እስቲ አንተን ያነሳው የታዘብከው ነገር አለ እንዴ? ያው ብዙ ጊዜ አሉ፣ ከብዙ በጥቂቱ ትንሽም ቢሆኑ ማለት ነው። አንዳንድ አሉ የረመዳን ወር ሊመጣ ሲል እንደውም ሆን ብለው ፊልም ምናምን የሚያዘጋጁ አሉ። ያው እንግዲህ ፊልም ለማየት በረመዳን ማለት ነው ይታያል። ቀን ይጾማሉ፣ ላይሰግዱም ግድ ይችላሉ እኮ ሰዓትም ሳይነሱ ማለት ነው። ቀኑን ይጾማሉ፣ ከማንኛውም እንደ ጾሚ ያፈጥራሉ። ካፈጠሩ በኋላ በቃ ቀጥታ ምንድነው ጫታቸውን ይዘው ይሄን ፊልም ብቻ እየቀያየሩ እየቀያየሩ እየቀያየሩ እስከ ስሑር ይደርሳሉ። ስሑር ሲደርስ ስሑራቸውን ይበላሉ። ፈጅር ሰዓት እንኳን ሳይሰግዱ ይተኛሉ። ዙሁር የለም፣ አስር የለም። አንዳንዱ ግን መግሪብ ላይ ይሰግዳል። ሰዓቷን ምናምን ነገር ከይቀሰለ ከእንቅልፍ ተነስቶ ዝም ብሎ ተነስቶም ከአስተጋጆች ጋር ይገባል ከፈለገ እና አሉ ብቻ እንደዚህ አይነት የዛኑ ታህል ደግሞ በትክክል የሚጠቀሙ በአግባቡ የሚጠቀሙ አሉ። ልክ መደረግ ያለበት ነገር የሚያደርጉ አሉ። በሰዓታቸው የሚጠቀሙ አሉ። even ከተራዊት በኋላም ቤት መጥተው ቁርአን እየቀሩ ዚክር በማድረግ በመሰል ነገሮችም ተጣምደው ወቅቱን የሚያሳልፉ አሉ። ለማንኛውም አላህ ሁላችንም እንግዲህ ሂዳያ ይስጠንና በዚህ ወር የሚጠቀሙ አላህ እያድርገን እያለን አሁን ወደሚቀጥለው ፕሮግራማችን እናልፋለን። በወንድም ያህያ ሀብታሙ አንድ የተዘጋጀ ረመዳን ረመዳን የሚሸት ፕሮግራም አለ። መነባነብ መነባነብም አሁን እንበለው ብቻ ጽሁፍን እንበለው። አዎ ይህን ፕሮግራም ሰምተን እንመጣለን። አሁንም ቆይታችሁ ከኛ ጋር ይሁን። ይኸው መጣ ረመዳን፣ ይኸው መጣ ረመዳን የተሰራው እሱ ሲነበብ በአምስት ፊደል ብቻ የተጻፈ ረመዳን። አይ ይኸው መጣ እኮ ረመዳን ለሙስሊም ኡማ ብቻ የተፈቀደ ረመዳን። ጾም ብሎ አላህ ሱብሓነሁ ወተዓላ እኛ ላይ ያወረደ ረሱል ሰለላሁ ዐለይሂ ወሰለም እንድንጾምም እኛ ላይ አዘዘ። እስቲ ጾሙ በመምጣት ደስተኛ መሆናችን በምን እስቲ እናረጋግጥ? ያ ኡመተል ሙስሊም አላሁ አክበር። ይኸውና ረመዳን ይሄን ሁሉ ይላል እኮ። ረመዳን ማለት ብዙ ብዙን ኸይር አላት። እሷ ውስጥ የተዘጋ የጀሃነም በሮች፣ እሷ ውስጥ የተከፈቱ የጀነቶች በሮች። ይኸውና ጀነት ይገኛል ተብሎ ይወራል ብለን መተው ብቻ አይደለም። ጀነት ጥርጣሬ ይኖራል እናንተ ጋር? አረ ጸጥ አላችሁ። ምን ነው ጥርጣሬ ነው እንዴ? ጀነት መግባታችን ጥርጥር ይኖራል? አላሁ አክበር። አላሁ አክበር አልሐምዱሊላህ ታዲያ ይሄውና ሁላችን ስንታይ ጀነት መውደዳችን በአንድ ድምፅ ይሄውና እያሳየን ነውና ጀነት መግቢያችን በምን ዘንድ ሊሆን ይችላልና ጀነት እንንገባ ልንሰራ የሚፈቀድ ብዙዎች ስራዎች የተነበቡ ይሄውና ይገኛሉ። እስቲ ስራዎቹ እነማን ናቸው? አላህ ሱብሓነሁ ወተዓላ ተናገረ በቁርአን ቁርአንም ተናገረ። እኛም አንበብንና ያላነበበን በጆሮም ሰምተናልና የሰማነው የሚሰራበትና የሚጠቀመው አላህ ያደርገን። መቼ ብቻ ነው? ረመዳን ውስጥ የተጠቀሰ ብዙዎች ከይራት እንደተነበቡ ይሄውና ይገኛሉ። እስካሁንም ዑለማዎችንና ሼካችን ብዙ እየጠቀሱ እየተዝናናን ነበርና እስቲ ደግሜ እኔ ደግሞ በመሳቅና በጨዋታ ላስደስታችሁ ብዬ ነው የጀመርኩትና እሷ ውስጥ የተጠቀሰ ቀን አንድ ቀን ብቻ ከሰላሳ ወይም ከሀያ ዘጠኙ ቀን ውስጥ ሌይለቱል ቀድር ተብላ የምትጠራ አንድ ሌሊት አለች። አላህ ሱብሓነሁ ወተዓላ ለኛ ለሙሐመድ ሰለላሁ ዐለይሂ ወሰለም ኡመት ለሆኑት ብቻ የሰማንያ ሶስት ዓመት በሚትቆጠር ቀን እኮ ለኛ ወረደች። አልሐምዱሊላህ ብለን እስቲ ምስጋናውን በምን እናስገኘ? ረሱል ሰለላሁ ዐለይሂ ወሰለም እኮ የኖሩት 63 ዓመት ብቻ ለነሱ የተሰጠው እስቲ 63 ዓመት ምን ብለን እንቆጥራለን? ከሱ በፊት ያለፉት አንቢያዎች ብዙ ናቸው። አንድ 995 ዓመት የኖሩም እኮ ነበሩ። ረሱላችን ግን ሰለላሁ ዐለይሂ ወሰለም ያን ሁሉ በላጭ የምትሆን ቀን አንድ ሌሊትን ለይለቱል ቀድር የምትባለውን በረመዳን ጾም ውስጥ አላህ አስገኝላት። الله أكبر። إن الحمد لله ከኛ ውስጥ የምንገኝ ቢያንስ ሶስት ቀን ሶስት ወርም ሶስትም ቢሆን ሶስት ዓመትም ቢሆን አምስት ዓመትም የጾም ሊኖር እንችላለን እኮ ያልጾመ የለም ብለን ነው የምናስበው። ያቺን አምስት ዓመት የጾመ ሰው እስቲ ሰማንያ ሶስትም በአምስት አባዙ። ያኪ ስንት ዓመት ኖርን ብለን ነው የምናስበው? እስቲ በዚህ ጾም ብዙ ይፈልጋል። ጾሙ እንዲህ ብቻ ከምግብና ከውሃ አለመሆኑን በግልጽ እንነጋገር። እህል ትተን እኮ ማታም ተኝተን እየተነሳን ነው የወንድሞቼ በጾም ወር ሳይሆን በፊትም ግን ዛሬ የረመዳን ወር የመጣበትህ አላህ ሱብሓነሁ ወተዓላ እሷ ውስጥ እኔን ትፈሩ ዘንድ ከምግብም ከውሃም ርቁ ብዬ ተናገርኩ ብሎ ነው የተናገረው። ግን ከምግብም ከውሃም ርቀናል። አልሐምዱሊላህ ግን ጾሙ ከምግብ ከውሃ ብቻ የሚሆን ከሆነ ከሳራ መሆኑን ግልጽ በግልጽ እንነጋገር። እስቲ እንዴት ነው ከሳራ የሚሆነው? ረመዳን ባ ከአምስት ፊደሎች እንደተሰራ አምስት ነገሮች ሙስሊም ላይ የተወጀበ ወይም ግዴታ የተደረገ አምስት ሰላቶች አሉ። እስቲ ጾም አልቀረም ከምግብም ከውሃም እየጾምን ነውና አምስቱን ሰላት ትተን ዝም ብለን የምንተኛ ከሆነ እስቲ ወንድሞቼ ምኑ ጾምን ብለን ነው የምንናገረው? ጾምን እንላለን። ለመጾም ምን ያስፈልጋል? አምስት ሰላትን መስገድ ግዴታ ነው ማለት ነው። አላህ ሱብሃነ ወተዓላ እኛን ከመውደድ የሙሐመድን ሰለላሁ ዐለይሂ ወሰለም የመውደድን ይኸውና እንዲህ አስገኘልን ኬር የምንሰራበት ጊዜዎችንን አላህ ሙስሊም እኮ የጊዜ ተጠቃሚ ጊዜን የሚፈልግ ነውና ጊዜያችሁን አታባክኑ። አረ በጊዜ እንጠቀም። ግማሻችን ስንታይ አላህ ስብሃነ ወተዓላ የረመዳ ወር እኮ ኸይር ኸይር ለኛ የሆነች መሆኑን ትልቁ ሰይጣን በሰንሰለት ታስሮ የሚገኝ መሆኑ አላህ ለኛ ገለጸ። አትደሰቱ ምን በረመዳን ወር ኸይርን ያልሰራ መቼን ይስራ ብለን እስቲ እናስብ። እስቲ በረመዳን ወር ኸይር ያልሰራ ሰው መቼ ይስራ ብለን እናስብ። ያ ወንድሞች የምንሰራበት ጊዜ የለም። ታዲያ አልሐምዱሊላህ ረመዳንን ለኛ አላህ አድርጎ በረመዳን ቀን በረመዳን ወር ሁላችንን አይን ባይን እንታይ ያደረገን ጌታ አልሐምዱሊላህ ታዳ አላህ ስብሓነሁ ወተዓላ ከአይናችንም ከጆሮአችንም ከአፍም ከምላስም ሌላ አይደለምና ከእግር ሁሉ እንድንጾም ነው የተናገረው አላህ ስብሓነሁ ወተዓላ። ረሱል ሰለላሁ ዐለይሂ ወሰለም እኮ ተናገሩ በሐዲሳቸው ለእናንተ ያልተፈቀደ ሴትንም እጅ አትጨብጡ ብሎ ለኛ አወረደ ተናገረ። እኛም ያቺን ሐቅ ልንሰራበት ግዴታ መሆኑን ልቀበል ዘንድ እስቲ በምን እናሳይህ ታዳ በአፍ ከሆድ በምግብ ጾምን ብለን ሴትንም እየተጨባበን ለምርጫም የምናዘጋጅ ከሆነ ምኑን እስላም ሆነ? አልሐምዱሊላህ እስላም ለመሆን ምን ያስፈልጋል? አቂዳ እውነተኝነት። ቁርአን የወረደው ለኛ ተናገረ ማኑዋል ነው ለኛ የረሱል ሰለላሁ ዐለይሂ ወሰለም ማኑዋልም ነው ማለት ነው። ከኛ በፊት ሆኖ እኛ የምንመራው በማን ነው? በረሱል ሰለላሁ ዐለይሂ ወሰለም ነው። ትፈራላችሁ እንዴ? ረሱል ሰለላሁ ዐለይሂ ወሰለም ተናግሮ ከራሱ በላይ እኔን ያልወደደ ሰው አላመነም ነው ያለው። አሁን ከራሳችን በላይ እሱን ካልወረድን አመን እንዴ? አላመንማ። እንደዛ ልንሆን ነው አይደለ? ያመነ ሰው ለመሆን ምን ያስፈልጋል? እሱን ከኛ በላይ መውደድ ነው። መውደድ ስንል ምን መሆን አለበት? አረኮ ሙስሊም ይሄውና በብዙ ተናገረ፣ ሱናውን ብዙ ነው። ከጺም ይጀምራል፣ መጭጢም ብቻ ብሎ ተወ፣ ሱሪም ያሳጥራል። መጭጢም ብቻ ብሎ ተወ፣ ሱሪም ያሳጥራል። እንደዛውም ይለብሳል ከሸሚዝም ሆነ ከኮተም ከቲሸርት ረዘም ያለ እስከ ቂጥ የሚሸፍን ለሩኩም ሆነ ለሱጁድም እሱ ዘቅ ሲል ተከፍቶ ጀርባው የማይታይ ልብስ እንድንለብስ ነው ረሱል ሰለላሁ ዐለይሂ ወሰለም የተናገረ ቁርአንም የተናገረ። ያንን በመልበስም እውነተኛ አናረግም። እስቲ አንዴ ሙስሊም በመሆናችሁ ራሱ አልሐምዱሊላህ ብሎ አልሐምዱሊላህ ብዙዎች ስናይ እኮ አላህ ሱብሓነሁ ወተዓላ ሁለትን ነገር ነው የፈጠርኩት አለ። ሁለት ነገር ፈጠረ አላህ ሱብሓነሁ ወተዓላ። ስሜትና አቅልን ነው የፈጠረው አላህ ሱብሓነሁ ወተዓላ። ለሶስት ሰው ሰጠው አለ። ለሶስት ነገር ሰጠው። ሶስት ነገሮች እነማን ናቸው? አንድ ለመላእክታ ሰጠውኝ አለ። አቅል ብቻ ሰጠው አለ ለመላእክት። አላሁ አክበር። ታዲያ መላእኮች አሁን እንደኛ ምንም አይሰሩም። ለአላህ ብቻ ስጁድና ሩኩና ዝክር ብቻ ነው የሚሰሩት ማለት ነው። አንድን ነገር ደግሞ ለማንሳት ጀ ሃይዋን አሉ እነዚህ የምናያቸው ማለት እነዚህ ምናምን ፍየሎች ለነሱ ሻዋን ብቻ ሰጠዋል አላህ Subhanahu Ta'ala አላሁ አክበር ታዲያ ለነሱ ሻዋ ብቻ ሲሰጥ ሌላ ነገር ትቶ እኮ አንድ ፍየል ሲወለድ የእናቱ ለእናቱ ሊጠቀም ይፈልጋል እናኒና እና ይራጁን ሰው እንደዛ ከሆነ መጥፎ አይደለም ደግሞ ሶስተኛውን ለማን ሰጠዋል አላህ Subhanahu Ta'ala ለሰው ልጅ ደግሞ ሰጠውኝ አለ እኮ አላህ Subhanahu Ta'ala አቅልም ሰጠውኝ ሻዋንም ሰጠውኝ አልহামዱሊላህ አቅልም ሰጠን። ግን ዛሬ ምን ልንሆን ነው? እኛ ታዳ አላህ ሱብሓነሁ ወተዓላ ሲናገር ምን አለ? አቅልም ሰጥቼዋለሁ ሻዋም ሰጣችሁ። ግን የሱ አቅል ሻዋ ሻዋ ካሸነፈ ወይም ሻዋው ከባድ ከሆነ ያ ሰው ከሰረ አለ። ከከሰረ አላህ አያድርግም። አቅል ያሸነፈ አላህ አያድርግም። የኛ አቅል ሻዋው ሻዋችን ያሸነፈ አላህ አያድርግም። አላህ ሱብሓነሁ ወተዓላ ታዳ አሁን በዚህ ጊዜ ፍየል እኮ ትሽ ካለ ትመለሳለች። አይመለስም። አላህ ሱብሓነሁ ወተዓላ እኛን ከውሸትም ተጠንቀቁ፣ ከዝሙትም ተጠንቀቁ ተከልከሉ ያልኩትን ሁሉ ተከልከሉ አለ። እምቢ እያልን አይደለ እንዴ? እያልን ነው እኮ ግማሻችን። አዎ ሀቅ ተናገሯ። አዎ ብለን ስንወጥ ነው ልንሰራም የምንነሳሳው። ስለዛ የእንስሳትኛ ማንን ነው ልንሆን ነው? ከበግ ልንሆን ነው እኮ። አላህ ከበግ እንዳያረገን፣ አላህ ከበጎች እንዳያረገን። ስለዛ ምን መሆን አለብን? አቅላችን ሻዋችን ያሸነፋል ያድርገው። አቅላችን ሻዋ ያሸነፋል ያድርገው። እዚህ ቤት ውስጥ ልንሰበስብን ፕሮግራም ያዘጋጁልን ወንድሞቻችን አላህ አለልከሪ አላህ ያርጋቸው፣ እድሜያቸውን አላህ ያርዝማቸው። እንዲህ ሰዓት ለኔ በመስጠታችሁ ጀዛከላሁ ኸይረን ጀዛከላሁ ኸይረን። ለዛሬው እቺን ታል ብቻ ነችና ለሚቀጥለው አላህ አብሮ የሚኖር አላህ ያርገን። አብሰን አብረን እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። بسم الله الرحمن الرحيم والتين والزيتون وطور سينين وهذا البلد الأمين لقد خلقنا الإنسان في أحسن تقويم ثم رددناه أسفل سافلين إلا الذين آمنوا وعملوا الصالحات فلهم أجر غير ممنون فما يكذبك بعد بالدين أليس الله بأحكم الحاكمين اللهم صل على محمد وآل محمد يا مسلمين صلوا عليه صلى الله عليه وسلم يا የረመዳንን ወር ምክንያት በማድረግ የሚቀርብላችሁ ልዩ የመዝናኛ ዝግጅት ነው። ፋንኪም ሬዲዮ የመዝናኛና የእውቀት ገበታ ተመልሰን መተናል። ውድና የተከበራችሁ አድማጮቻችን እየተከታታችሁ ያላችሁት ከፈንኪም ስቱዲዮ በቀጥታ የሚተላለፍላችሁ ልዩ የረመዳን ዝግጅት ነው። ወንድማችን ያህያ ሀብታሙን ጀዛኩም ላሁ ኸይረን ብለናል። ያህያ ሀብታሙ እንግዲህ በቅርቡ ወደ እስልምና እየተመለሰ ወንድማችን ነው። ጠፍቶ የነበረ ማለት ነው። ጠፍቶ ያው በራሱ ጊዜ የመጣ ነው መሰለኝ አይደል? አላህ ነው ሂዳያን ሲሰጠውና ከአሁን በፊት ፈንኪን ፕሮግራም ላይ ቀርቧል። አዎ ጉዞ ወደ እስላም ላይ ቀርቦ ነበረ እና እሱም ምንም እንኳን ዒልም ባይኖረኝም ምንም እንኳን ባላቁም ግን የሆነች መልእክት ማስተላለፍ የምችል ይመስለኛልና የማቃትን እስቲ ለፈንኪም ሬዲዮ አድማጮች ላስተላልፍ በማለት ነው እንግዲህ በሞራል አዎ በሞራልና እኛም አላህ እንደ ምኞቱ ኢልሙን ይጨምርለታ። አዎ ይጨምርለታ ነው የምንለው ኢንሻአላህ። በነገራችን ላይ ጓደኛ ውስጥ ጓደኛዬ ነው። እና ስናየው ብዙ ጊዜ እኔ ኢባዳ ላይ ምናምን ላይ እንዴት ነው ምን ይሆናል? በጣም ጠንካራ ነው። በጣም በተለይ ሰላት ላይ እኛን ያስንቃል። በል የተወለደበትን አዎ በመወለድ ብቻ ሳይሆን መስናቅ ሲባል እንግዲህ አላህ ነው እንግዲህ ውስጡን የሚያውቀው ሁላችንም ያው ብዙ ጊዜ መስጊድ ላይ አወል ሶፍ ላይ የሚገኙ እና የተወለደበት ነው የሚመስለው ሃይማኖቱን እንደ ተመላሾችም ባህሪ አታይበትም። እንደውም ይሄ ልጅ ከጥንት ጀምሮ እንደዛ አይመስለው አላህ እንግዲህ ጉጉቱን ሁሉንም ይጨምራል። አላህ አንድ ሰው በፈለገው ነገር ላይ ሰውን ሲያደርስ እሱ ደግሞ ይጨምርለታል፣ ያሳካለታል እና እንደዛ ነው። አየ ጀዛኩም ወንድማችን እንግዲህ አሁንም አላህ እንደዛው ያበርታ ያጠንክርህ እንለዋለን። አሁን ወደ መጨረሻው ፕሮግራማችን ከማለፋችን በፊት እስቲ ለአድማጮች አንዳንድ መረጃዎችን ላድርስ። ከትላንትና በስቲያ በፈረንሳይ አንድ አነጋጋሪ የሆነ ያለ ዜና አለ። እስቲ በቅድሚያ እሱን ላሰማችሁ። በፈረንሳይ ፓሪስ ከተማ ውስጥ ከአራተኛ ፎቅ ላይ ይወድቅ የነበረውን የአራት ዓመት ህፃን ልጅን ባላህ ፍቃድ ያዳነው የማሊው ስደተኛ ጀግና ተብሎ መዳለያ ተሸልሟል። ነገሩ የሆነው እንዲህ ነው። አራተኛ ፎቅ ላይ ያለ የአራት ዓመት ህፃን ልጅ እየተጫወተ ነበረ። በቤት ውስጥ እናትና አባትም አልነበሩም። ታዲያ ልጁ እየተጫወተ በነበረበት ሰዓት ወደ በረንዳው ይወጣና በበረንዳው ላይ የተሰሩትን የጌጣጌጥ ብረቶች እንዲህ ክፍት ክፍት ስለነበሩ በዛ ክፍተት ውስጥ እንግዲህ ህፃኑ ልጅ ጭንቅላቱን ያወጣና ወደ ውጭ ይወጣል ማለት ነው። ግን እንደ ድንገት ሆኖ ብረቱ ልብሱን ይዞታል። አራተኛ ፎቅ ላይ ያለው አስቡት። ታዲያ በዚህ መሃል ብዙ ሰዎች ስፓልት ላይ እየሄዱ ነበረ ይጫጫሉ ማለት ነው ህፃኑን አይተው ታዲያ ስልክ ምናምን ይደወላል የፈረንሳይ የአደጋ መከላከል ቢሮ ምናምን እስኪመጡ ጊዜም አልነበረም ታዲያ አንድ የማሊ ዜግነት እና በፈረንሳይ ውስጥ በስደት የሚኖር መሐመድ የተባለ ወጣት ነው ምን ያደርጋል በቀጥታ ወደ ፎቁ ማለት ነው እየተሳበ በእጁ እንዲህ እየተሳበ ወደ ላይ ማለት ነው ካለኛው ፎቅ ወደ ሁለተኛው ፎቅ፣ ከሁለተኛው ፎቅ ወደ ሶስተኛው ፎቅ፣ ከሶስተኛው ፎቅ ወደ አራተኛው ፎቅ እንዲህ እየተሳበ ብረቶቹን የያዘ ራሱን ለአደጋ አጋልጦ ልጁን ያድነዋል ማለት ነው እና ባላህ ፍቃድ ልጁን ከመሞት ይታደገዋል። ታዲያ ይሄ በጣም አነጋጋሪ የሆነ ያለ ነገር ነው። ታዲያ የፈረንሳይ ፕሬዝዳንት በቀጥታ ወደ ራሱ ቤተ መንግስት ይሄን ስደተኛ ይጠራውና የአራት ዓመት ህፃን ልጅ አተርፈሃል በማለት ጀግና ብሎት ማዳሊያ ይሸልመዋል። ከዛ ውጪ ደግሞ እንግዲህ የዜግነት በቀላሉ የማይገኝባት የፈረንሳይ ሀገር ውስጥ ስለነበረ ሰውየውም በቀጥታ የዜግነት ወረቀትም ተሰጥቶታል ነው እንግዲህ የተባለው ለዚህ ለማሊው ስደተኛ። ታዲያ በብዙሃን መገናኛ ይሄ ሰውዬ እውነተኛው Spider-Man እየተባለ ነው እንግዲህ። Spider-Man ን ታውቁታላችሁ። በህፃናት ዘንድ የሚወደድ ፊልም ነው። ያ ማለት እንግዲህ Spider-Man የተባለው ሰውዬ እንዲህ ከህንፃ ወደ ህንፃ እየበረረ ከህንፃ ወደ ህንፃ እየበረረ የሚሄድ ነው እንግዲህ ፊልም ላይ ያ እንግዲህ ያው ቅንብር ነው፣ ይሄ ውሸት ነው። ታዲያ ይሄ ምን ተብሏል? ይሄኛው እውነተኛው Spider-Man ተብሏል። ከአንደኛው ፎቅ ወደ አራተኛው ፎቅ እየተሳበ እየተሳበ የአራት አመት ህፃን ልጅን ባለፍቃድ ማዳን ስለቻለ እንግዲህ እውነተኛው Spider-Man ተብሏል ይሄ ሰውዬ። ከዛ ውጪ ደግሞ የፈረንሳይ የአደጋ መከላከያ ቢሮ ውስጥም እንዲሰራ ያው ስራ ተገኝቶለታል ይባላል። ጥሩ መስራት ዞሮ ዞሮ ለራስ ነው ይሉሃል። ይሄ ነው አንዳንዴ ነገሮችን የምንረሳበት አጋጣሚዎች ይኖራሉ። ለምሳሌ ያስቀመጥነውን የቤት ቁልፍ መርሳት ሊሆን ይችላል። ሞባይላችን ራሱ የት እንዳስቀመጥነው ሁሉ ረሰነው። አንዳንዴ በሰው ሞባይሉ ላይ ደውለን ፍለጋ ሁሉ ቤት ውስጥ የምንገባበትም ጊዜ አለ። ከዛ ውጪ እንግዲህ የሰዎችንም ስም የምንረሳበት ጊዜ አለ። ነገሮችን የማስታወስ ችግር ደረጃዎች ቢኖሩትም ችግሩ ከበድ ያለ የማስታወስ ብቃትን ሙሉ ለሙሉ ማጣትና ለአልዛይመር በሽታ የመጋለጥንም ሁኔታ ሊያስከትል ይችላል። ከዚሁ ከመርሳት በሽታ ጋር በተያያዘ አንድ የስነ አእምሮ የሕክምና ባለሙያ አሁን ሊያብራራልን መስመር ላይ ይገኛል። በቅድሚያ እስቲ ዶክተር ስሞትንና የስራ ኃላፊነቱን ለአድማጮቻችን ይገለጹላቸውና ከዛም ጥያቄን ማንሳት ይጀምራለሁ። ዶክተር ግዛቸው አስናቀ እባላለሁ። የአእምሮ ሕክምና ክፍል ሐኪም ነኝ። ዶክተር ግዛቸው አስናቀ አሁንም በድጋሚ እንግዲህ በፈንኪም ሬዲዮ አድማጮችን ከልብ አመሰግንሃለሁ። ዛሬ ያነሳሁት ነጥብ እንግዲህ ስለ መርሳት በሽታ ነው። ከመርሳት ጋር የተያዘ ማለት ነው። እስቲ በመጀመሪያ መርሳት ራሱ እንዴት ይገለጻል? መርሳት ስንል በእርግጥ ነገሮችን በትክክል ለማከናወን ማስታወስና መርሳት የግድ ያስፈልጋል። እንደውም ህይወት የመርሳትና የማስታወስ ውጤት ናት ይባላል እና ጤናማ ያልሆነ መርሳት ላይ ነው መነጋገር የሚኖርብን ብዬ የማስበው። አእምሯችን ለአጭር ጊዜና ለረጅም ጊዜ መረጃን የሚያቆይበት የትውስታ ማዕከል አለው። memory center እንለዋለን። በምንፈልገው ጊዜ ያንን መረጃ ከትውስታ ማዕከላችን አምጥተን እንድንጠቀምበት ስንፈልግ ያን ማድረግ ሳንችል መርሳት እንለዋለን ማለት ነው። እሺ ዶክተር በጣም አመሰግናለሁ። እስቲ ጤናማ ያልሆነ መርሳት ማለት ምን ማለት ነው? ወይንም እንዴት ይገለጻል? ጤናማ ያልሆነ መርሳት የምንለው በእርግጥ ከስራ እንቅስቃሴያችን ጋር ከማህበራዊ ህይወታችን ጋር ከተግባቦታችን ጋር ትልቅ ፈተና ከሆነብን ወይ ችግር ካስከተለ ነው ብዙ ጊዜ እንደ ችግር የምንወስደው ማለት ነው። እስቲ ለዚህ ለመርሳት በሽታ መንስኤዎቹ ዋና ዋናዎቹ ምን ምን እንደሆኑ ለአድማጮች ቢገልጹልኝ መነሻዎቹ የመጀመሪያው ከእድሜ ጋር ተያይዞ የሚመጣ ነው። እድሜያቸው በስልሳዎቹ እና ከዚያ በላይ የሆኑት ላይ ይታያል። መጀመሪያ አካባቢ የቅርብ ጊዜ ክንውኖችን፣ ክስተቶችን መርሳት ነው። በወራት በቀናት ያሉትን ህመሙ እየበረታ ሲሄድ ግን በህይወታቸው ያሳለፉ ዋና ዋና ክስተቶችን እስከ መርሳት ባስ ሲል የራሳቸውን ስም፣ ቤታቸውን፣ የቅርብ ዘመን ሁኔታ ያለማስታወስ የመርሳት ነገር ይኖራል ማለት ነው እና እዚህ አልዛይመር ህመም የምንለው ላይ ዋና ችግሩ መርሳት ነው የሚሆነው። ከዛ ጋር ተያይዞ የሚመጡ ሌሎች ምልክቶችም ይኖራሉ ማለት። ሁለተኛው መንስኤ የሚሆነው የአእምሮ ወይም የስነ ልቦና ችግር አለ። ድባቴ ወይም በተለምዶ ድብርት የምንለው ላይ አንዱ የህመም መገለጫ ምን ሊሆን ይችላል? መርሳት ሊሆን ይችላል። ሌሎች ተጓዳኝ የስሜትና የአካላዊ ምልክቶችም አሉት። ድባቴ ነገሮች ላይ ትኩረት ያለማድረግ ችግር፣ ሲል ደግሞ ተስፋ የመቁረጥ እኔ አልጠቅምም አረባም ብሎ ራስን የመውቀስና ራስን ለመጉዳት መሞከር ማሰብ ያደርሳል ማለት ይሄ ድባት የምንለው። ስለዚህ አሁን ከዘረዘርኳቸው ምልክቶች አንዱ መርሳት ነው። ሌላው ሊመጣ የሚችለው ምንድነው? አንጎላችንና የራስ ክላችን ከባድ አደጋ ሲደርስበት መርሳት ሊያጋጥመን ይችላል። ራስ ቅላችንና አንጎላችን ላይ ከፍተኛ የሆነ አደጋ ሲደርስ የመርሳት ችግር ሊኖር ይችላል። ሌላው ከሱስ ጋር ተያይዞም ሊሆን ይችላል። ይሄ መርሳት ችግር ሱስ ስንል በብዛት አልኮል ለብዙ ጊዜ የሚወስዱ ሰዎች ላይ ይሄ መርሳት ነገር ይኖራል ማለት ነው። እሺ ዶክተር አመሰግናለሁ። አንዳንዴ በቂ እንቅልፍ አለማግኘትም ለመርሳት በሽታ ይዳርጋል የሚል ነገር አይቼ ነበርና እስቲ ይሄስ ምን ያህል እውነት ነው? እንቅልፍ ነገሮችን እንድናስታውስ ኃይል እንድናገኝ ጉልበት እንድናገኝ የሚረዳን ነው ማለት ነው። ተፈጥሯዊ ነገር ነው። በምንተኛ ሰዓት ይሄ restorative function ወይ የመመለስ የማስታወስ እና ነገሮችን በቦታ በቦታ የማስቀመጥ ስራን ይሰራል አእምሯችን። በእንቅልፍ ጊዜ ያልተስተካከለ የእንቅልፍ ሁኔታ ያላቸው ሰዎች ላይ ወይም የእንቅልፍ እጦት ይሄ የመርሳት ነገር የማስታወስ ችሎታን ይቀንሳል። ስለዚህ ይህንን ጥሩ እንቅልፍ በቂ እንቅልፍ የማያገኝ የሚያገኝ ሰው ይህን ስራ አይሰራም ማለት ነው። የመርሳት ነገር ወይም ማስታወስ ችግር ይገጥመዋል። እሺ ዶክተር አመሰግናለሁ። ከዚሁ ጋር ተያይዞ ሌሎች ሊመጡ የሚችሉ ምክንያቶች ይኖራሉ? ከዚህ ጋር ተያይዞ ሌሎች ምክንያቶች የሚመጡት ምንድን ነው? ብዙ ነገሮችን በአንድ ጊዜ የሚያከናውኑ ሰዎች ላይ ቀን ከቀን የመርሳት ችግር ይገጥማቸዋል። ባስ ሲል ደግሞ ሌሎች ምልክቶችንም አብሮ ይዞ ሊመጣ ይችላል ማለት ነው። እሺ የመጨረሻ ጥያቄ ላድርገውና ብዙ ሰው እንግዲህ ይሄ የመርሳት በሽታ ያጋጥመዋል፣ እንዲያለ ነገሮች ይከሰቱበታል እና ከዚህ ከመርሳት በሽታ ለመላቀቅ መፍትሄዎቹ ይኖራሉ? ምንድን ናቸው መፍትሄዎች? ብዙ ሰው እንደዚህ ነገር ያጋጥመዋል፣ መፍትሄውስ ምን ሊሆን ይችላል የሚለው ጥያቄ ሁለተኛው ሊሆን ይችላል። በእርግጥ መፍትሄው የሚሆነው መነሻ ምክንያቱን በመለየት ለዛ የሚሆን ሕክምና አለ ማለት ነው። ምርመራ ማድረግ መድኃኒቶች እና የንግግር ሕክምናዎች አሉ። ስለዚህ ሙሉ በሙሉ የሚታከም መርሳት ይሆናል ማለት ነው። ዶክተር ግዛቸው አስናቀ በቀጥታው የስልክ መስመራችን ተገኝተው ለጥያቄዎቻችን ሰፊ መብራሪያ ስለሰጡን በፈንኪም ሬዲዮ አድማጮች ስም ከልብ አመሰግናለሁ እያልኩኝ ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን ከዚህ ፕሮግራም እንግዲህ ብዙ ነገር እንዳወቃችሁ ብዙ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን ለዛሬ ይዘንላችሁ የመጣ ነው የዕለተ ሮቡ ልዩ የረመዳን ዝግጅታችን እንግዲህ አንድ ሁለት እያለ አሁን የመጨረሻው ፕሮግራም ላይ ደርሰናል። ለዛሬ ይዘንላችሁ የመጣ ነው የመጨረሻው ፕሮግራማችን እንግዲህ በስተዋጽ አህመድ አደም ሲቀርብልን የነበረው የረመዳን ልዩ ምክርና ልዩ ትምህርት ነበረ። እንደምታሳሱት ባለፉት ሁለት ክፍሎች ሴት እህቶቻችን በረመዳን ወር አጥብቀው ሊሰሩ የሚገባውን አንዳንድ ትምህርቶች፣ አንዳንድ ምክሮች ሲያሳልፍልን ነበረ። በእርግጥ ይህ ትምህርት በቀጥታ ሴቶችን የተመለከተ ይሁን እንጂ ወንዶችም ሊሰሩት የሚገባው ቁም ነገር ነው። ስለዚህ ኢንሻአላሁ ተዓላ ዛሬም ክፍል ሶስት እንደሚከተለው ተሰናድቷል። አሁንም አብራችሁን ቆዩ። السلام عليكم ورحمة الله وبركاته الحمد لله والصلاة والسلام على خير خلق الله محمد بن عبد الله ወዓላ አሊሂ ወአስሓቢሂ ወመን ዋላህ አማ ባዕድ ይህ የዕለተ እሁድ ረመዳን 1439 የተለያዩ ጉዳዮችን አንስተን የምናይበት ፕሮግራማችን ሲሆን ዛሬ በአላህ ፈቃድ የምናየው ሙስሊም ሴት የረመዳን ውድ ቀናቶችን በምን መልኩ ማሳለፍ እንዳለባት አቅጣጫ የሚያስይዙና ወሩን በአግባቡ ለመጠቀም የሚረዱ ምክሮችን ይሆናል። رمضان يا حبيب رمضان رمضان ليتك دوما ነቢዩ ሰለላሁ ዐለይሂ ወሰለም በሰጡት መመሪያ መሰረት ራሳቸው ሙእሚን ሙእሚና ሆነው የሚሰግዷል፣ ላኪን ባሎቻቸው አይሰግዱም፣ ልጆቻቸው አይሰግዱም። ከነሱ ጋር አብረው የሚበሉ የሚጠጡ ብዙ ሰዎች አሉ። ሶላታቸውን በተመለከተ አይቆጣጠሯቸውም። ይሄ ይሄ አላዋቂነትና ጅህልና ነው። ባልሽን መስጂድ ሸኝ። መንገድ አቋርጦ ሰግዶ መመለስ የሚችል እድሜ ላይ ያለ ልጅሽን መስጂድ ሸኝ። ከዛ በታች ያሉትን ከአንቺ ጋር አሰግድያቸው። ወአምር አህለከ ቢሰላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ብሏል አላህ ተባረከ ወተዓላ። ለራስህ ብቻ ስገድ አይደለም ያለው አላህ ቤተሰቦችህን እንዲሰግዱ እዘዛቸው ብሏል። ባል የቤተሰብ ኃላፊ የሆነ ወንዱም እንደዚሁ ለራሱ የሰገደ ልጆቹን ሚስቱን ዘር ብሎ የማያያል ለሶላት ስትወጣ ቤተሰቦችን ስገዱ ብለህ መውጣት አለብህ። ራሱ መስጂድ ሄዶ ሰግዶ ተመልሶ መጥቶ ይተኛል። ባለቤቱ እዛው ተኝታ ነው ያለች፣ ልጆቹም ባሉበት ነው ያሉት። አንተ ብትሰግድም እነሱ ባለመስገዳቸው አላህ ዘንድ ተጠያቂ ነህ። ፈርድን ከሰገድሽ በኋላ ከሰላት በኋላ የሚባሉ ዝክሮችን አድርግ። ከዛ በኋላ ከፈለግሽ የምሽት ዝክርን ቁጭ ብለሽ በይ። ካልሆነ ከመግሪብ በፊት ለአስር ደቂቃ ለአምስት ደቂቃ መቀመጥ ምችይበት ሁኔታ ካለ አሊያ ደግሞ መቅረብ እንደተሰገደ ማለት ምችይበት ሁኔታ ካለ ማዘግየት ትችያለሽ። የምሽት ዝክር ወቅቱ ሰፊ ነው። አሱር አዛን ከተባለበት ጊዜ ጀምሮ እስከ መቅረብ ድረስ ማለት ይቻላል። ኋላ ላይ በተለያዩ ስራዎች ተጠምጄ እረሳለሁ ያለ ሰው አስቀድሞ ቢል የተሻለ ይሆናል። የፈርዱ ሰላት በኋላ ሁሌ የጠበቁ ዱዓ ማድረግ ከነቢዩም ይሁን ከሰሓቦች አልተነገረም። በጀማዓም ይሁን በተናጠል ማለት ሱናው ከነቢ የተነገረው በአዛንና በኢቃም መሃል ዱዓ ማድረግ ነው። ከፈርዱ ሰላት በኋላ በጀማዓ ዱዓ ማድረግ ያለምንም ሸክ ቢድዓን ረሱልም ይሁን ሰሓቦች ደጋግ ቀደምቶች ያላደረጉት ነው። በግል ማድረጉም ቢሆን በቋሚነት ሁሌ ከሆነ ነቢዩ ይሄን ያደርጉ እንደነበረ፣ ሰሓቦች ይሄን ያደርጉ እንደነበረ አልተነገረም። እንዳሰላምተን የምናደርጋቸው ዝክሮችና ውዳሴዎች ራሳቸው ዱዓ ናቸው። እስተግፍሩላህ እስተግፍሩላህ እስተግፍሩላህ ዱዓ ነው። اللهم إني على ذكرك وشكرك وحسن عبادتك دعاء تمام كفرض صلاة وشبارة هل يجي انا سدعاء ما درج دليل يا ليل سران ما تنجك أثر لذا ألف ألف وقم بيدرج تقدر أي نوره فرضون تجرش ذكرشون تجرش يا يمشي ذكرا ما لا تمتشي علش قال هنا لبهالا زقيت شو لبيت سبوتش ما استري أو دم الزجاجة للتامري قباشة ፍጡርን በምታዘጋጅበት ጊዜ ልዘነጉ የማይገባ ነገር አለ። ይኸውም ቤተሰቦችሽን በማስፈጠርሽ ትልቅ አጅር እንደምታገኝ ልታቂና ንያ ልታደርግ ይገባል። ጾመኛን መካደም ትልቅ አጅር አለ። በአንቺ ምግብ ያፈጠሩ ሰዎችን አይነት አጅር አላህ ይሰጥሻል። ረሕመቱ ሰፊ ነው። ፍጡርን በምታዘጋጅበት ጊዜ ኢስራፍ ከማድረግ መጠንቀቅ ይኖርብሻል። ብሉ፣ ጠጡ፣ አታባክኑ። አላህ አባካኞችን አይወድም ብሎናል በተከበረው ቃል። እንደዚሁ ደግሞ አማና ሊኖርሽ ይገባል። ባልሽ ለፍቶ ደክሞ የሚያመጣውን ጥንቃቄ በጎደለው መልኩ ልታባክኛ ይገባ። እንደዚሁ የአላህ ባሮች የሚመገቡትን ምግብ አማና ላንቺ እስከሰጠው ድረስ የምግቡን ንጽህና ልትጠብቂ፣ የአላህ ባሮችን ጤና የሚጎዳ ነገር ከማድረግ ልትታቀቢ፣ ግዴለሽነትን ልትርቂ ይገባሽ። ድስት ጥደው በተለያየ ነገር ተጠምደው ዲሽና ሞባይል ላይ አይናቸውን ተክለው የጣዱት ተቃጥሎ እሱን አፍስሰው ሌላ የሚጥዱበት አጋጣሚ አለ። ድራማና ፊልም አቅላቸውን ሰርቀውት ሁለት የጨውም ይጨምሯል፣ ያለ ጨውም ይሰሯል። የአላህ ባሮች ተርበው ጾመው ውለው ገና ሲቀምሱት እማ ሁለት ወይም ሶስት የጨው የተጨመረበት እማ ከጨው ባዶ በዛ ሰዓት ላይ የሙእሚኖችን ቀልብ መስበር ሊከሰት ይችላል። በዚህ የመጣ ትዳራቸውን የሚያጡም አሉ። ቤት የተቀመጥሽው ለምንድን ነው? ምግብ በአግባቡ ሰርተሽ ካላመጣሽ የሚል ጥያቄ ከባል ይነሳል። እማ በመላሱ እማ በልቡ ይህ እንዳይከሰት አማና ልጠበቂ ጥንቃቄ ልታደርግ ይገባል። ባለትዳር ከሆንሽና ለቤተሰቦችሽ ከሆነ ይሄን ህሌናሽ አስገድዶች ልታደርጊው ትችያለሽ። ሰራተኛ እንኳ ቢሆኑ አንድን ነገር ከያዙ አሳምሮ ሲሰሩት አላህ ይወዳል። ደሞዝ የምትቀበዩ ስራ ሰርተሽ ከሆነ ስሩ የተባልሽውን ስራ ኃላፊነትሽን በአግባብ ልትወጪ ይገባል። ኢኽላስ ሊኖርሽ ይገባል በሁሉም ነገር። ሰዎች አያዩኝም ብለው ጥንቃቄ በጎደለው መልኩ የሰዎችን ጤንነት የሚጎዳን ስራ ይሰሯል። በቆሻሻ ውሃ ምግብ የሚሰሩ ባልታጠቡ እቃዎች ላይ ምግብ የሚያስቀምጡ ኢላ ገይሪ ዛሊክ ነቢ ሰለላሁ ዐለይሂ ላ በረረ ወላ ዲራር ብላ ራስንም ይሁን ሌሎችን የሚጎዳ ነገር ማድረግ አይቻልም ብላ ከዚህ ሁሉ አልፈው ሰዎችን እንደሚጎዳ እርግጠኛ የሆኑበትን ነገር የሚያደርጓል አሰሪዎቻቸው ስለሚያሰቃዩቸው ስለሚጎዷቸው ይህ ተገቢ አይደለም። የበደለንን ሰው መበደል ወይም አጸፋ መመለስ በዲኑ በተወሰነ መልኩ ቢፈቀደም በልኩ ሊሆን ይገባ። ንዴታቸው ከልክ አልፎ የበደሏቸው ሰዎች የሚበሉት ምግብ ላይ ቆሻሻ ነገር የሚጨምሩ ሰዎች አሉ። ይሄ ሐራም ነው ያለምንም ሸክ። የመታንን ሰው ብንመታ፣ የተሳደበንን ሰው ብንሰደብ በመሰረቱ ችግር የለም። አፍ ማለቱ የተሻለ ነው። የበደለንን አይነት በደል ነው እንጂ ልናደርግ የሚገባው ቋሚ ጉዳትና ችግርን የሚያስከትለን እርምጃ መውሰድ የተከለከለ ነው። አማና ሊኖር ይገባል። ጥንቃቄ ልታደርግ ይገባታል። ሙስሊም ሴት ልጅ በምትሰራው ስራ ኢኽላስና አማና ሊኖራት ይገባል። እስላም የነባፋ የንጽህና ዲን ነው። ምግብ አሰራሯ ላይ ንጽህናን ልጠብቅ ይገባታል። ይስራት አድርጋ አላህን ከማስቆጣት የሚሆን ባሏን ከመጉዳት የቤተሰብ ኃላፊውን አባወራውን ከመጉዳት ልትጠነቀቅ ይገባታል። ከሚበላው በላይ ማዘጋጀት የለባት። አንሶ ቤተሰብ እንዲራብም ማድረግ የለባት ምግቧ የጣፈጠ ንጽህናውን የጠበቀ ሆኖ ቤተሰቦቿ ሲበሉ የተደሰቱ እንደሆነ በዚህ ትልቅ አጀር ታገኛል። ምግብን የሰራሽ ሳለም ምግብ ለመስራት የሚበቃውን ሰዓት ወስነሽ ልትጠቀም ይገባል። ከሚገባውና ከሚያስፈልገው በላይ ኩሽና ልታሳልፊ አይገባም። እጅግ በጣም ዘግይተሽ ገብተሽም ልትጨናነቂ፣ በመቻኮል ምክንያት ብክነት ሊከሰት አይገባም። ከዙህር ጀምሮ ኩሽና ገብተው እስከ መግሪብ እዛው የሚቆዩ የረመዳን ወርቃማ ሰዓቶችን ከእሳት ጋር አብረው የሚያቃጥሏል። ይሄ ተገቢ አይደል። በጣም ዘግይተው በመጀመራቸው ምክንያት ከመደጃ ቀጥታ ወደ ሱፍራ የሚያመጣሉ፣ ይሄም ተገቢ አይደለም። ምግብ አደብ ላይ በሱና ከተጠቀሱ ነገሮች መሃል አንዱ ምግብ እንፋሎቱ የወጣ ትኩሱ አይበላ፣ የተወሰነ ቅዝቅዝ ብሎ መበላት አለበት። ዑሙመን ይህ ይበልጥ ሴቶች የሚያውቁት ጉዳይ ነው። እንደ ሸሪዓ ግን መጠቀስ የሚገባው ነገር ነው። ምግብ እየሰራሽ ባለበት ወቅትም ጎን ለጎን ዒባዳ ማድረግ ትችያለሽ፣ ዝክር ማለት ትችያለሽ፣ ቁርአን ማድመጥ ትችያለሽ፣ ዒልም ሙሓበራ መስማት ትችያለሽ። ልጆችሽን አጠገብሽ አስቀምጠሽ ቁርአን እንዲቀሩ ማድረግ ማረም ማተሐፈዝ ትችያለሽ። እጅሽ ቢሰራም ልብሽ፣ ምላስሽ የአኼራ ስራ መስራት ይችላል። እና በፍጥሩን አዘጋጅተሽ ለቤተሰቦችሽ ስታቀርቢ ቤቱ ላይ ልዩ ደስታ ይታያል። ቀኑን ሙሉ ለአላህ ብለው ጾመው ምሽት ላይ ምግብ ላይ ተሰብስቦ በጋራ ማፍጠር ትልቅ የሆነ ደስታ አለ። ነብዩ ሰለላሁ ዐለይሂ ወሰለም ጾመኛ ሁለት ደስታ አለው። አንደኛው ሲያፈጥር ጾሞ ውሎ ሲያፈጥር፣ ሁለተኛው ነገ ከጌታው ተገናኝቶ የጾሙን አጅር ሲያገኝ ብላ በየምሽቱ ፍጡር ሰዓት ላይ ቤተሰብ እንዲደሰት የምታደርገው አንቺ ነሽ። የአላህ ባሮችን ዒባዳ ሲያደርጉ ያሉ ሰዎችን ማስደሰተሽ አላህ ዘንድ እንድትደሰቺ ሰበብ ሊሆንሽ ይችላል። በዚህ ደስተኛ ልትሆን ይገባል። ፍጡር መስራት ትልቅ ቀዳሚ ይመስላቸዋል። ራሳቸው መስራት የሚችሉትን በሰራተኛም ያሰሯል። አጅር የምታገኝበት ትልቅ ዒባዳ ነው። ደስ ያለሽ ልትሰሪ ይገባል። ከፍጡር በፊት የሚደረግ ሱና አለ። ከፍጡር ጋር ተያይዞ ያለ ሱና አለ። ልጠብቁ ይገባል። ፀሐይ መጥለቋን እንዳረጋገጡ ማምሻ አካባቢ ላይ ፍጡር አካባቢ ላይ ዱዓ ማድረግ ተገቢ ነው። ጾመኛ ማፍጠሪያው ሰዓት ላይ ዱዓው መቅቡል እንደሚሆን የሚያሳይ የሐዲስ ቃልም አለ። ዒንደ ፊጥሪሂ የሚል የሚያፈጥርበት ወቅት ላይ ማለት ቀኑን ሙሉ ዱዓ ማድረግም አስፈላጊ ነው። የሚያፈጥሩበት ወቅት ላይ ዱዓ ማድረግም አስፈላጊ ነው። ማፍጠሪያ ወቅት ላይ ሰውነታችን በጣም ይደካክማል። ልባችን ይበልጥ ወደ አላህ ይዞራል። በዚህ ሰዓት ይህን ዱዓ ማድረግ አስፈላጊ። ምግቡ ተዘጋጅቶ ሰዎች ዙሪያውን ከበውት የቀን ውሏቸውን የሚተርኩበት አህዋል አለ። ይሄን በማዘግየት ልብን ሰብስቦ እጅን አንስቶ የአላህ ማለቱ የዲን የዱንያ ሐጃን እንዲያሳካልን መለመኑ የኡማውን አህዋል አላህ እንዲያስተካክለው መማፀኑ እጅግ በጣም ጠቃሚ ነው። እህትም እንደዚሁ ከአስር ጀምሮ እስከ መግሪብ ምግብ በማብሰል ጉዳይ ተጠምዳ ስለነበረ ቀደም ብለህ 10 ደቂቃ 15 ደቂቃ ሲቀረው ልቧን ወደ አላህ ልታዞር ዱዓ ልታደርግ ለራሷ ለቤተሰቦቿ ለልጆቿ ለሟች ዘመዶቿ ኸይር እንድትለምን ይገባታል። ፀሐይ መጥለቋ እንደተረጋገጠ ፈጥኖ ማፍጠር ሱና ነው። ሳህል ብኑ ሰዕድ ባስተላለፉት ሐዲስ ቡኻሪ እንደዘገቡት ሰዎች ኸይር ላይ ከመሆን አይቦዝኑም ፍጡርን እስካፈጠኑ ስሑርን እስካዘገዩ ድረስ ብላ። ስለዚህ ፀሐይ መጥለቋን እርግጠኛ ከሆነን ፈጥኖ ማፍጠር ሱና ነው። ሆን ብሎ ማዘግየት ቢድዓ ነው። ከጥንቃቄ ያሉ የሚያዘገያሉ አዳን እየሰሙ ራሱ ማለት ይሄ አጉል አጥባቂነት አክራሪነትም እነማ የፀሐይ መጥለቅ እርግጠኛ መሆን አለበት። በአቅራቢያችን ያለው ሙአዝን አማና ካለው እውቀት ካለው ፀሐይ መጥለቋን ካረጋገጠ በኋላ እንጂ አዳን እንደማይል ካወቀን መብላት እንችላለን። ሰዓቶቻችን ካላንደሮቻችን ትክክል መሆናቸውን ካወቀን እነሱን ተጠቅመን ማፍጠር እንችላለን። የጎረቤት መስጊድ አዳን ካላለም አይባልም። የሩቁ መስጂድ ቢሆን አዛን ካለ ሙአዚኑ ዒልምና አማና ካለው አዛን የሚሉበትን ወቅት ካወቀ ማፍጠር ይቻላል። ሲያፈጥሩ ተርበው ስለዋሉ ለምግብ ጓግተው ምግብ ሲበላና ሲጀመር የሚባለውን ሱና ልትረሺ ልንረሳ አይገባ። ምግብ ሲጀመር ማንኛውም ነገር ወደ አፋችን ሲገባ ቢስሚላህ ማለት ሱና ሲያፈጥሩ እሸት ምር ካለ በእሸት ምር ማፍጠር ሱና ነው። ከሌለ በነባር ቴምር ማፍጠር ሱና ነው። ከሌለ በውሃ ማፍጠር ሱና ነው። ከሌለ ማንኛውም ነገር መቅመስ ይቻላል። ወላክን ጤናን የሚጎዳ መሆን የለበት ተርቦ ደርቆ የዋለ አንጀታችን ወዲያውኑ ትኩስ ነገር ሲሰጠው አሊያ ደግሞ ከባድ የሆነና መፍጨቱ የሚከብደው ነገር ሲሰጠው ጥሩ አይደል። ዲን አልእስላም ጤናም ኢማንም ጭምር ነብዩ ሰላቱ ወሰላም የቀልብም የአካልም ሐኪም ነበሩ አለይሂ ሰላቱ ወሰላም ጾሞ ለዋለ ሰውነት የሚበጀው ምግብ ቴምር ነው፣ ለስላሳ ስለሆነ ዊትር ሊደረግም ይገባዋል። ሶስት ወይም አምስት ወይም ሰባት ሊሆን ይገባዋል። በዚህ መልኩ የተበላ እንደሆነ የግፊትና የስኳር ችግር ላለባቸው ሰዎች ሁሉ እንደማይጎዳ የጤና ባለሙያዎች የተናገሩ ነው። መጀመሪያ በቴምር ማፍጠር፣ ከዛ በኋላ ቀለል ያሉ ነገሮችን ሳያበዙ መቅመስ፣ ከዛ በኋላ ወደ ሶላት መሄድ ይጠበቅብናል። ቴምር አንድ ሶስት እንደጎረሱ ሙአዝኑ የሚለውን አብሮ ማለት ተገቢና አስፈላጊ ነው። እንደዚህ አይነት ወቅቶች ላይ የሚደረግ ዒባዳ ልዩ አጅር አለው አላህ ዘንድ። ሰዎች በሆነ ነገር ሲጠመዱ አላህን ሲረሱ ልባችን ወደ አላህ መዞሩ አላህን ማስታወሱ የኢማን ምልክት ነው። ሰዎች በገፈሉበት ሰዓት አየሩ ወደ ዒባዳ ሳይሆን ወደ ሌላ በሚስብበት ሰዓት አላህን አስታውሱ፣ አኼራን አስታውሱ ዒባዳ ማድረግ እጥፍ ድርብ የሆነ አጅርን ያሰጣል። ስለዚህ ያፈጠሩ አዛንን ሊረሱ የአዛንን መመለስ ሱና ሊረሱ አይገባም። የቀረበውን በሙሉ ደግሞ ከሶላተል መግሪብ በፊት ጨርሼ ካልበላሁ ሊሉ አይገባም አፍጣሪዎች። ሱናው እንደዚሁ ለጤንነት የሚመከረውም አዛን እንደወጣ ወይም ፀሐይ እንደጠለቀች ከቀረቡ ነገሮች ለስለስ ያለውን ፈሳሽ ነገሮችን በተወሰነ መልኩ መውሰድ፣ ከዛ በኋላ መግሪብ ሰግዶ መመለስ፣ ከዛ በኋላ የተቀረውን ኢስራፍ ሳያደርጉ መብላት ይቻላል። ለፍጡር ብለው የመግሪብን ሰላተል ጀማዓ መተው ማዕሲያ ነው፣ ወንጀል ነው። አዛን የሰማ ሰው ሄዶ መስገድ አለበት። ሳልሰግድ አላፈጥርም ብሎ ማለትም ስህተት ነው። ጠግቤ ሳልበላ አልሰግድም ማለትም ስህተት ነው። ነቢያችን ሰላቱ ወሰላም ተግባራዊ የሆነ ሱና አላቸው። ይሄን እናቅ ልንከተል ይገባናል። መጀመሪያ ከሶላት በፊት በቴምርና በመሰል ነገሮች ያፈጥሩ ነበር። ውሃ፣ ወተት ይጠጡ ነበር። ከዚያ በኋላ መግሪብ በጀማዓ አሰግደው ከተመለሱ በኋላ እንደ ራስ ያለን የቀረበላቸውን ነገር ይቀምሱ ነበር። ይሄ ነው የኛም ሱና ሊሆን የሚገባ ረመዳን ነው፣ ጾም ነው፣ አላህ ዋጅብ አያደርግብንም ይላል። አዛን ከሰማህ ዋጅብ ነው፣ ሄደህ ስገድ። እህተም ምግብ ስታቀርብ ይሄን ሱና ተግባራዊ ለማድረግ የሚረዳ አቀራረብ ማቅረብ አለባት። ሁሉንም ምግብ አንድ ላይ ማምጣት የለባትም። በተለይ ባሏ፣ ቤተሰቦቿ ኢማናቸው ደካማ ከሆነ ለጊዜው ብቻ የሚበቃን ነገር አቅርበሽ ሰግደው ሲመጡ የተቀረውን ልታቀርብ ይገባል። ኸይር ነገር ላይ ልትገፋፊያቸው ይገባል። ያፈጠሩ ሳለ ወይም ልክ ሲያፈጥሩ የሚደረግ ሌላ የቃል ሱናም አለ። ይሄን ልትረሺ አይገባም። አንዳንዴ ለማስታወስና ሌሎች ተከትለውሽ እንዲሉ ጮክ ብለሽም ልትዩ ይገባል። እነሆ በፈጥሮ ሰዓት የሚባለው ዱዓና ዚክር ነው። ረመዳን ረመዳን ረመዳንን በአግባቡ ጾመው በአግባቡ ሰግደው ወንጀላቸው ተምሮ የጀነት በር ተከፍቶላቸው ሐዘንን ድካምን ሁሉ አዱንያ ላይ ጥለው የዘላለም በራሓ በሰዓዳ ከሚኖሩ ባሮቹ ያደርገን።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 ፋንኪም ሬዲዮ የመዝናኛና የእውቀት ገበታ ተመልሰን መተናል። ውድና የተከበራችሁ አድማጮቻችን እየተከታተላችሁ ያላችሁ ዘወትር እለተ ሮብ ከፈንኪም ስቱዲዮ በቀጥታ እየተላለፈላችሁ ያለውን ልዩ የረመዳን ዝግጅታችን ነው። ቀደም ካለው የኡስታዝ አህመድ አደም ፕሮግራም ብዙ ነገር እንዳወቃችሁ ብዙ ነገር እንደተጠቀማችሁ ተስፋ እናደርጋለን። የዛሬው ፕሮግራማችን እንግዲህ አሁን ወደ መጠናቀቁ እየሄደ ነው። ከዛ በፊት ግን አሁን በቀጥታ ወደ ስድስተኛው ዙር የጥያቄና መልስ ውድድር እናመራለን። በቅድሚያ እንግዲህ ስድስተኛው ዙር ክፍል ዘጠኝ ላይ ቀርበው የነበሩትን ጥያቄዎች አስታውስና መልሱ ንግሬ ከዛ በኋላ ወደ ውጤት ሄዳለሁ። አንደኛው ጥያቄ ይል የነበረው የጾም አርካኖች ስንት ናቸው ነው የሚለው። ቢላሸክ እንግዲያው ሁለት ነው። ሁለተኛው ጥያቄ ጾም የሚለው ቋንቋዊ ትርጉሙ በአረበኛ ቋንቋ ምንድን ነው? እንግዲህ እኔ የጠየኳችሁ በአረበኛ ነው። አሁን ብዙዎች ምንድነው መታቀብ ምናምን ምናምን ብለው በአማርኛ ይመልሳሉ። እኔ ግን የጠየኩት በአረበኛ ቋንቋ ስለሆነ አልኢንሳክ ተብሎ ነው መመለስ ያለበት። ስለዚህ እንደዚህ ያላችሁ ሙሉ ነጥብ ታገኛላችሁ። የሶስተኛው ጥያቄ ለነቢዩላህ ሙሳ አለይሂ ሰላም የተሰጠው መጽሐፍ የወረደው በስንተኛው የረመዳን ቀን ላይ ነበር ነው የሚለው። ይሄ ደግሞ ብላችሁ በስድስተኛው የረመዳን ቀን ላይ ነበረ። ወደ ቦኖስ ወይንም ወደ መዝናኛው ጥያቄ ደግሞ ስንመጣ ከእንስሳቶቹ ውስጥ በአፉ በልቶ በአፉ የሚጸዳዳው የቱ ነው የሚለው። ይሄ ደግሞ ጉማሬ ይባላል ማለት ነው። ጉማሬ በአፉ ይበላል፣ በአፉ ይጸዳዳል ማለት ነው። አሁን ወደ መልሶቻችሁ ስንሄድ በቅድሚያ እህታችን አልፊያ ቡሴር በቀደም አልተሳተፈችም ነበረ ዑምራ ሄዳ ስለነበረ በእሷ ጉዳይ እንግዲህ የፈንኪም ሬዲዮ ቦርድ አባላት ሹራ እርግተው ነበረ። ምክንያቱም እህታችን አልፊያ ቡሴር ቀርታ አታውቅም ካሁን ቀደም። በአሁን ዙር ብቻ ሳይሆን ካሁን ቀደም ዙር ላይም እንደዚሁ ኃይለኛ ተሳታፊ ነበረች። በተለይ ደግሞ አሁን በስድስተኛው ዙር ላይ ተፎካካሪም ነች እና አንድም ቀን የሚሰርግ አታውቅም። ከዛ ውጪ ደግሞ በየጊዜው ከሌሎቹ ቀድማ መልስ ደግሞ የምትመልሰው እሷ ነች እና ስድስተኛው ዙር ክፍል ዘጠኝ ላይ ለዑምራ ስለሄደች ሙሉ ነጥብ ይያዝላት የሚል ነገር ተነስቶ ነበር ማለት ነው። ሹራ ተደርጎ በዚህም እንግዲህ ተስማምቶበታል ማለት ነው። ስለዚህ እህታችን አልፊያ ቡሰር የስምንተኛውን ዙር ያልተሳተፈችው ኢባዳ ላይ ስለነበረች ነው። ዑምራ ለማድረግ ስለሄደች ነው እንጂ ብትኖር ኖሮ ትሳተፍ ነበረ ከሚል አንጻር ግምት ገብቶላት ሙሉ ነጥብ እንዲሰጣት ተብሎ አራት ነጥብ ተሰጥቷት 29 ነጥብ ይኖራታል ማለት ነው። እህታችን ወደ ኸድር 20 ነጥብ ነበራት። እንግዲህ በአሁኑ ዙር አልተሳተፈችም። እህታችን ረህመት አብዱ ካሁን ቀደም 19 ነጥብ ነበራት። አሁን በአጠቃላይ 20 ነጥብ ይኖራታል። ወንድማችን አህመድ አሊ ካሁን ቀደም 23 ነጥብ ነበረው። አሁን በአጠቃላይ 25 ነጥብ አለው። እህታችን ከዝና ዑመር ካሁን ቀደም 18 ነጥብ ነበራት። አሁን በአጠቃላይ 21 ነጥብ ይኖራታል። እህታችን ሆደን አብዱራህማን ካሁን ቀደም 24 ነጥብ ነበራት። አሁን በአጠቃላይ 26 ነጥብ ይኖራታል። እህታችን ፎዚያ ካሁን ቀደም 28 ነጥብ ነበራት። አሁን በአጠቃላይ 31 ነጥብ አላት። እንግዲህ አሁን ዙሩን እየመራች ያለችው እህታችን ፎዚያ በ31 ነጥብ ነው። እህታችን አልፊያ ቡሴር ደግሞ በ29 ነጥብ ተከታታለች ማለት ነው። እህታችን መህዲያ ኸይረዲን ካሁን ቀደም 19 ነጥብ ነበራት። አሁን በአጠቃላይ 20 ነጥብ ይኖራታል። እህታችን ሐሊማ አብዲ ካሁን ቀደም 21 ነጥብ ነበራት። አሁን በአጠቃላይ 22 ነጥብ ይኖራታል። እህታችን ሀዝና ሀጂ ካሁን ቀደም 20 ነጥብ ነበራት። አሁን በአጠቃላይ 22 ነጥብ ይኖራታል። እህታችን ረሂማ ዝይን ካሁን ቀደም 18 ነጥብ ነበራት። አሁን በአጠቃላይ 19 ነጥብ አላት። እህታችን መዲና ከድር ካሁን ቀደም 22 ነጥብ ነበራት። እሷም በአሁኑ ዙር አልተሳተፈችም። ወንድማችን ሐምዛ ሳድቅ ካሁን ቀደም 23 ነጥብ ነበረው። አሁን በአጠቃላይ 25 ነጥብ አለው። እህታችን ነጃት አብዱሰላም ካሁን ቀደም 17 ነጥብ ነበራት። አሁን በአጠቃላይ 19 ነጥብ ይኖራታል። እህታችን ፈጅሪያ ሀቢብ ካሁን ቀደም 23 ነጥብ ነበራት። አሁን በአጠቃላይ 24 ነጥብ ይኖራታል። ወንድማችን ጀማል ጠይብ ካሁን ቀደም 19 ነጥብ ነበረው። አሁን በአጠቃላይ 21 ነጥብ ይኖረዋል። እህታችን ሌላ ሙሄ፣ ሰሚራ ሙሂዲን፣ ፋሩቅ ጅማ ቀርተዋል። እንግዲህ ከሀገር ውስጥ ደግሞ ብቸኛዎቹ ተሳታፊዎቻችን ወንድማችን አብዱል መጂድ ስርቤላ ካሁን ቀደም 19 ነጥብ ነበረው። አሁን በአጠቃላይ 22 ነጥብ አለው። ማሻላ እንግዲህ ወንድማችን አብዱል መጂድ ስርቤላ ሶስቱ ዙር ሳይሳተፍ ነው እንግዲህ አሁን 22 ነጥብ ላይ የሚገኘው። ሶስቱን ዙር ቢሳተፍ ኖሮ አሪፍ ይሆን ነበረ። ግን ምን ዋጋ አለው? ዙር አምልጦታል እና አንዱ ዙር ራሱ ከጥያቄና መልሱ መቅረት ምን ታህል ጉዳት እንዳለው እንግዲህ ከዚህ መረዳት እንችላለን ማለት ነው። ወንድማችን ሀይከል ሸሪፍ ካሁን ቀደም 14 ነጥብ ነበረው። አሁን በአጠቃላይ 17 ነጥብ ይኖረዋል ማለት ነው። ወንድማችን ሀይከል ሸሪፍ ደግሞ እንግዲህ ሶስቱ ዙር አሳልፎ ነው አራተኛው ዙር ላይ ነው መጥቶ የተሳተፈው። እሱን እንግዲህ ሶስቱን ተሳትፎ ቢሆን ኖሮ ነጥቡ የትና የት ይሆን ነበር ማለት ነው። በመጨረሻ ደግሞ አዳዲስ የነበሩት ባለፈው ሳምንት የተቀላቀሉ ማለት ነው እህታችን ዘይኒያ ሙሐመድ ካሁን ቀደም አራት ነጥብ ነበራት። አሁን በአጠቃላይ ስድስት ነጥብ ይኖራታል። እህታችን እንደገና ፎዚያ ቢንት ኢብራሂም ካሁን ቀደም አራት ነጥብ ነበራት። አሁን በአጠቃላይ አምስት ነጥብ ይኖራታል። የስድስተኛው ዙር ክፍል ዘጠኝ የጥያቄና መልስ ውድድር ይህን ይመስላል። አሁን በቀጥታ እንግዲህ ወደ ክፍል አስር የመጨረሻው የጥያቄና መልስ ውድድር ልንሄድ ነው እንግዲህ የስድስተኛውን ዙር በሚቀጥለው እለተ አርቡ ፕሮግራማችን የስድስተኛው ዙር የጥያቄና መልስ ውድድር አሸናፊ ማን እንደሆነ ይታወቃል። ስለዚህ እንግዲህ የዛሬው ጥያቄ ከር እናደርገዋለን። ትንሽ ከበድ ይደረጋል። ምክንያቱም አሁን ዙሩ እየከረረ ስለመጣ የመጨረሻውም የጥያቄና መልስ ውድድር ስለሆነ ኢንሻአላህ ጥያቄዎችን ወጣ አድርገን ያወጣ ነው። ስለዚህ ኢንሻአላህ ተዓላ የስድስተኛው ዙር ክፍል አስሩ የጥያቄና መልስ ውድድር እንደሚከተለው ይቀርብላችኋል። አንደኛ በእስልምና ሃይማኖት ውስጥ የተወለደው የመጀመሪያው ሰሐባ ስሙ ማን ይባላል? ሶስተኛው ጥያቄ ነቢዩላህ ኢብራሂምን አለይሂ ሰላም ስለ ጌታቸው ይሞገታቸው ማን ነበረ? ሲሞግታቸው የነበረው ማለት ነው። ነብዩላህ ኢብራሂምን አለይሂ ሰላምን ብዙ ሲሞግታቸው የነበረው ማን ነው? ሶስተኛው የአሹራ ቀን በየትኛው ወር ውስጥ ይገኛል? የአሹራ ቀን አለ አይደለ? በየትኛው ወር ውስጥ ነው የሚገኘው? በሙስሊሞቹ ካሌንደር ማለት ነው። ወደ ቦነሱ ወይንም ወደ መዝናኛው የጥያቄና መልስ ውድድር ደግሞ ስመጣ በአለማችን በስፋት ትልቋ ሀገር ማን ትባላለች የሚሉት እንግዲህ የስድስተኛው ዙር የመጨረሻው ጥያቄ ነው። በሚቀጥለው ዕለት አርብ ፕሮግራማችን አሸናፊዎች ማን እንደሆኑ ይታወቃሉ። ለማንኛውም አድማጮቻችን ከአሁን ሰዓት ጀምሮ መልሶቻችሁን በአድራሾቻችን በኩል የምትልኩ መሆኑን እንገልጻለን። ኢንሻአላህ የዛሬው የዕለተ ልዩ የረመዳን ዝግጅታችን ይህን ያደመጣችሁትን ይመስል ነበረ። በፕሮግራማቻችን ተዝናንታችኋል፣ እንዲሁም ቁም ነገር ጨብጣችኋል ብለን ተስፋ እናደርጋለን። በፕሮግራሞቻችን ላይ ያላችሁን ማናቸውን አስተያየት በአድራሾቻችን በኩል ብትሰጡን በደስታ የምንቀበል ይሆናል። የዛሬውን ፕሮግራም እየመራን እስካሁን አብረናችሁ የቆየ ነው እኔ ወንድማችሁ አብዲ ሸሪፍ ኑር፣ እኔም ወንድማችሁ ወንድም አብዱረዛቅ ሁሴን ሁላችንም በጋራ ሆነን ነበር።